ያጠቃቸዋል ሰውን ያምናሉ ተንኮለኛ ያለ አይመስላቸውምና እነዚህን ሰዎች እንደ ቀላል አተዋቸው እንዳውም አንዳንድ ጊዜ እነሱን ዜማ እናንተ ሳታውቁት ሊያስደግሟችሁ ይችላሉና ያ አዩሃ الذين آمنوا እናንተ በአላህ በጌታችሁ ያመናችሁና ነብዩን የተቀበላችሁ የሆናችሁት ወገኖች ሆይ ይላል الإيمان هو التصديق الجازم ኢማን ማለት እንደሚታወቀው ቁርጠኛ የሆነ መቀበል ነው አንድ ነገር ሳያወላውሉ በሙሉ ልቦና ተተቀበለ አመነ ይባላል እና የሚያምኑት ያው ሙእሚኖች በኻሊቃቸው በራዚቃቸው በአላህ አልአዘም ነው ከዛም በመብቱ ነው እንደገና ቢኩል ما يجب به الايمان አርካን الإيمان እንደመነሻ ተደርገው بالله وملائكته وكتبه ورسله واليوم الآخر والقدر خيره وشره የሚለውን ሁሉ ያካትታል ማለት ነው እነዚህን ሁሉ ቁም ነገሮች የተቀበላችሁና የህይወታችሁ መመሪያ ለማድረግ የተስማማችሁት ሆይ ይላል ላ ተቁሉ ራይና ራይና የሚለውን ቃል አትናገሩ ይላል ራይና የሚለው ቃል እናንተ እንደምታስቡትና እንደምታቁት ሳይሆን ጥላቶቻችሁ ሌላ ትርጉም አስበው ነውና የሚጠቀሙት የእነሱ መሳሪያ እንዳትሆኑ ይህችን ቃል አትናገሩ በማለት ያስጠነቅቃል ወቁሉ እንዙርና ራይና የሚለውን ቃል ከተከለከል ይሄን ሐሳብ ለማራመድ ሌላ መተኪያ ቃል ያስፈልገናል ካላችሁ ቁሉ እንዙርና እንዙርና የሚለውን ቃል መጠቀም ትችላላችሁ ይላል ወስማሁ እና እኔ የምላችሁን ነገር ጠቃሚ ነውና ተልባችሁ ስሙ ተመብሎ ብሎ ቃላት መከልከልና መምረጥ እንዲያስፈልገ እንደ የሚል ነገር እንዳይሰማችሁ ይህንን የከለከልኳችሁ ለምን እንደሆነ እኔ አቃለሁኝና ዝም ብላችሁ ስሙ የሚበጀውን ነው መነግራችሁ ይላል ካፊሪን አዳቡን አሊም የአላህን ምክርና ማስጠንቀቂያ የማይሰሙና የማይቀበሉ ለሆኑ ከሃዲዎች አሳማሚ የሆነ ቅጣት አለባቸው እና ሙስሊምና ካፊር የሚለየው የአላህን ቃል በመቀበልና ባለመቀበል መሆኑን ባጭሩ ሲገልጸው ነው ማለት ነው ሌሎቹ ካፊር የተባሉት አላህ የነገራቸውና የመከራቸውን ነገር አይጥማቸውም አይዋጥላቸውም ለምን እንዴት ማለት ያበዛሉ መጠራጠር መከራከር እናንተ ግን ሙስሊሞች የተባላችሁት ከጌታ የመጣውን ነገር ሰሚዕና ወአጧና ሰማን ተቀበልን ብላችሁ በቀላሉ በመቀበላችሁ ነው ይህነታችሁ ዘላይ ነውና አሁንም በእምነታችሁ እስከ ዘለቄታው መጓዝ አለባችሁ ካልሆነ ግን አንድ ነገር እንኳን አንቀበልም የማለት ወይም የመክበድ አዝማሚያ ከመጣ ወደ ጥላቶቻችሁ ልትቀላቀሉ ነው ካፊር የሚለው ካምብስ ትገባላችሁና ተጠንቀቁ ሙእሚን በአጠቃላይ አላህ ያዘዘውንና የነገረውን ነገር ያለምንም ማዋላዋል መቀበል ባህሪው ሊሆን ይገባል ማለት ነው ሙእሚን ነብለት ያበቃ እዚህ ላይ የምትል ከሆን ያ አንዷን አያት አንዷን ከሊማ በመካድ በሙሉ ካፊር ልትሆን ትችላለህ ማለት ነው እና ሌሎቹ በበርሰንት ነው የምትበላለጡት ሌሎቹ ብዙ ነገር ክደዋል አንተ አንድ ነገር ካር ግን ካደ የሚለው ውስጥ ተገባ በኋላ የክደታ አይነት መስፋትና መጥበቡ ልዩነት የለውም ማለት ነው እና ይህ አያት እንግዲህ በጣም ብዙ ሰዎች በቀላሉ የሚሳሳቱበትን ትልቅ ቁም ነገር ነው የሚጠቁመን ማለት ነው ሙስሊም ተብለው አንዳንድ ጊዜ እንዳውም ዱዓቶች ወይም አሊሞች የተባሉ ሰዎች በዲን የተረጋገጠውን ነገር አይዘ ላይ እንኳን ይልሃል ማለት ነው ሱብሃንአላህ እዚህ ላይ አላህ ይሳሳታል እዚህ ላይ አላህ አያቅም ማለት እኮ ነው ትርጉሙ አላህ ያለው ሰሚያና ወአጣና ነው እንጂ አንድ ነገር ሊከብድ አይገባም ያከረሸረሸ ማለት ነው ይሄማ ከሆነ ሌሎቹን ተቀብላቸዋለህ የምትላቸውን አንቀጾች የተቀበልካቸው ለአንተ ለስሜት ስለተመቸ ብቻ ነው ማለት ነው የአላህ ፍቃድ አክብራ አይደለም የአላህን ፍቃድ አክብራ ከሆነ ግን ምትቀንሰውና የምትቆራረሰው ነገር የለም በሙሉ መቀበል ይኖርብሃል ስለዚህ የኔን ትእዛዝና መመሪያ የማያከብሩና የማይቀበሉ የተቀበሉትና የካዱት ነገር በመጠኑ ቢለያይም ዝሮ ዝሮ ካፊር የሚለው ላይ ይገናኛሉና ካፍሮች ደግሞ ውጤታቸው አዛቡን አሊም ነው ወደዛ እንዳትቀላቀሉ ተንቀቅበሉ ይላል አላህ Subhanahu Wa Ta'ala እና ይህንን እንግዲህ አያት የመጣበት ምክንያት አለ ነብዩ አለይሂ ሰላቱ ወሰለም መዲና ከወረዱ በኋላ ሶስት የተለያዩ ብሔረሰቦች አጋጥሟቸው አንደኛው ያስታቸው ጋራ ተመካ የሄደው ክፍል ሙሃጂር በመባል የሚታወቀው ስደተኞቹ ማለት ነው ሁለተኛው በመዲና መሃል ከተማ የሚገኙ ሙሽሪኮል አረብ ነበሩ ልክ እንደ ነው ባህላቸው አውስና ፈድረክ በመባል ይታወቃሉ ሁለት ብሔረሰቦች ናቸው ሶስተኛውና አደገኛው ደግሞ ከውጭ ሀገር ቀደም ብሎ ፈልሶ መጥቶ በመዲና ዙሪያ የሰፈረ የሁዲ የሚባል ነገር ይሁዲው እንደገና ለሶስት ብሔረሰብ ይከፈላል አውስና እንሶ ናዲርና በኒ ነዲር በኒ ቁረይዛ በኒ ቀይኑቃ በመባል ይታወቁ ነበረ ማለት ነው እና በመሃል ከተማ ይኖሩ የነበሩትና ባላባቶች የሚባሉት አውስና ፈዝረጅ አላህ ወፈቃቸውና ልክ ነብዩ እንደሄዱላቸው በቀጥታ በአንድ ጊዜ ሆ ብለው ተቀበሉና አንሳሩላህ ተባሉ ማለት ነው የሁዶቹ በመሰረቱ ከሻም እና ከፈለስጢን ሀገር ፈልሰው የመጡት ይህ ነብይ እዛ ቦታ ነው የሚገኘው ማለትም ተውራት እንዲነግሯቸው ነበር ያን ሊቀበሉና ሊጠቀሙ ነበር የመጡት ማለት ነው ኋላ ግን የነሱ ዘር አለመሆኑን ሲያውቁ በዘረኝነት እንደገና ይህ አይደለም ይመጣል ተብሎ የተነገረለት ሰው የሚል ተንኮል ፈጠሩና ላለመቀበል ምክንያት መደርደር ጀመሩ ማለት ነው ይህም ግድ የለም መቀበል አለመቀበል የራሳችሁ ምርጫ ነው አሉ ረሱል አለይሂ ሰላቱ ወሰለም እርግጥ እኔ መምጣቴን ከማንኛውም እዚህ የበለጠ እናንተ ናችሁ የምታውቁት እዚህም የመጣችሁት በዚሁ ጉዳይ እንደሆነ አውቃለሁኝ ግን አሁን አንተ አይደለም ሌላ ነው ይመጣል የምትሉም ከሆነ ይሁንላችሁ ጠብቁ ፈለጋችሁት ጊዜ ድረስ ይህን እንደ ሙዋጢን እንደ ኗሪ አንድ ሀገር እንግዲህ አጋጣሚ ሆኖ ከተገናኘን በዜግነት አንድ ሀገር ሰዎች ሆነናል ካሁን በኋላ በዚህ ሀቅ ክልል የሚኖሩ ሰዎች የተለያየ ፍርሃት ሊኖራቸው አይገባምና ስልጣኑን እስከያዝኩኝ ድረስ በሙዋጢንነት በዜግነት እንቻ ተቻችለን እንኖራለን አሉ ረሱል አለይሂ ሰላም ፍትመኑ አላችሁም ላይ ኢክራሃ ሃይማኖት ሰው ታልተዋጠለት እመን ተብሎ አይገደድም ግን አንድ አገር ኗሪ ከሆነሳ ለጋራ ጥቅም ሲባል ለጋራ ዜግነት ሲባል ተቻችሎ መኖር ያለ ነገር ነውና በዛ መልክ እንግዲህ ተቻችለን እንኖራለን አጠቃላይ ለሁላችንም ጥቅም ይበጀናልና ይሄ አንሷር ነው ይሄ ሙሃጅር ነው ይሄ ውዲ ነው ሳይባል በዛ ሀገር የሚገኙ ህዝቦች አንድ ኡመት ይሁኑና አንድ የጋራ መርህ ይኑረን ብለው ስብሰባ አድርገው አስረዷቸው ያኔ እነሱ እንዲህ ማለቱ ደግሞ ሌላ ችግር ያመጣብናል ብለው ስለፈሩ ያው ነብዩና አንሷሮቹ በጣም በዝተዋል እና ይሻሉ ለማዘናጋት ያለ ጊዜው ማለት ነው ተስማምተናል ሃይማኖቱን በግድ ተቀበሉ ካላላችሁ እንደ ዜጋ አብረን ተቻችለን መኖር እንችላለን ከሚሏቸው ጊዜ እንግዲያው ያው ስርዓት ሃይማኖታችሁን እንደፈለጋችሁ እንደለመዳችሁ መቀጠል ትችላላችሁ ራሳችሁን ሃይማኖት ማስተማር ትችላላችሁ መስበክ ትችላላችሁ ጸሎታችሁ እንደለመዳችሁ መቀጠል ትችላላችሁ በጋራ ጉዳይ ግን አገርን የሚጎዳ ነገር ከመጣ አንድ ሆነን እንቆማለን የውጭ ጥላትም ከመጣብን በአንድ እንከላከላለን ሀገራችንን እና ከማንኛውም ውጭ አጥል ወገን ጋራ መወገንና ከሌላ ጋር መመሳጠር አይፈቀድም በዚህ ተስማማላችሁ ሲሏቸው አሁን እንስማማለን ብለው ፈረሙ እንዳውም ቻርት ማለት ነው ተፈራርመው ተስማምተናል ብለው ቁጭ አሉ ከዛ በኋላ እንዲሁ እያደቡ ውስጥ ውስጡን ከሌላ ከውጭ ሀገር ጋር መኮች ጋራ እየተላላኩ ስራቸውን ቀጠሉ ማለት ነው አይታወቅብንም መስሏቸው አላህ ግን ለነብዩ ነግራቸዋል ለተለት የሚሰሩትና የሚናገሩትን ነገር ማለት ነው አሁንም ያስጠነቅቋቸዋል ተው እንደዚህ ነገር ተንኮል አያዋጣችሁም ይሏቸዋል ኋላ ትንሽ ቆይቶ ከመኮች ጋር ያለው ሁኔታ አላህ ልባት ሊሰጠው ፈልጎ በበድር ዘመቻ አይመቱ ምስ በሚመቱበት ጊዜ መኮች ተደናገጡ የሁዶቹ ማን ነው ምክንያቱም አይሳካለትም በቀላል ይወድቃል ብለው ነበር ያሰቡት መቆጭን ሲያስተነፍሱ ካሁን በኋላ ሁለተኛው ዙር የኛ ነው ዱላው የሚል ተሰማቸውና ለመስተዳደም የበለጠ ተንኮላቸውን ማጠናከርና ከመኮች ጋራ መላላት ጀመሩ በሰፊው አሁንም አስጠነቀቋቸው ከዛ በኋላ እዚህ ያለውን ህብረተሰብ ራሱ ለመጎርጎርና ለማሳሳት የተለያዩ ተንኮሎችን ደግሞ መፍጠር ጀመሩ ማለት ነው በቃላት ደረጃ ሳይቀር በግልጽ ነብዩን መሳደብ ወይም መከላከልና ማስተባበሉ እንደማያዋጣቸው ሲያውቁ አዲስ ፈሊቆችና ዘዴዎችን እየፈጠሩ በነዛ በጃዙር ቃላቶች በቅኔ አነጋገር ነብዩንና ሃይማኖታቸውን ማንቋሸሽ ጀመሩ ማለት ነው እና የኔ ሰው ለሚሏቸው ለሚቀርቧቸው ትርጉሙን ይነግሯቸዋል ለዚህ ምን ለውቆ እንዲህ ለማለት ፈልገን ነው ይሏቸዋል በተለይ የቋንቋ እንግዲህ መዘማ መዛመድ ያለ አንዳንድ ጊዜ ቋንቋዎች ይገናኛሉ ራይና የሚለው ቃል በአረቦቹም የታወቀ ነው በእነሱም በይሁዶቹም በአብራይስጥም ቋንቋ የታወቀ ነው በነዛ በኩል ያለው ትርጉም ሌላ በዚህ በኩል ያለው ትርጉም ሌላ ነው ቃሉ ተገናኝቷል ማለት ነው እና ሰሃቦቹ ነብዩ ጋር መጥተው ቁርአን አስተምሩን ለማለት ሲፈልጉ ወይም ምከሩን ለማለት ሲፈልጉ ያ ረሱላህ ራኢና ይሏቸዋል እና የዛ ጊዜ ምን ማለት ነው ያው አስተምሩን ሲያስተምሯቸው ደግሞ ፈጠን ፈጠን ብለው ሲያስተምሯቸው ያለፈውን እኮ አላጠናውትም ቀስ ይበሉ ሲፋታ ይስጥኝ ለማለት ራኢና ይላሉ ማለት ነው እና ቀስ በል ይሄኛውን በደንብ ላብስለው ለማለት አትደራርብብኝ ለማለት ራእይና ይላሉ ያክብሮት አነጋገር ናት ትንሽ ፋታ እንደሚባለው ማለት ነው ይችን ሲሰሙና ጅሬ በእነሱ ቋንቋ ደግሞ ሌላ ትርጉም አላት ይችን ማታለች በዚህ ቀዳዳ ገብተን እኛም የልባችን መናገር አለብን አሉና ውይይትና ጥያቄ አለን እያሉ መምጣት ጀመሩ ማለት ነው ሪሳ አብኑ ዘይድ የሚባል መልቲ ከኸም ነበረ እሱ በተለይ በየጊዜው ጥያቄ አለኝ እያለ ነብዩን እየመጣ ያናግራቸዋል እሳቸው ደግሞ ምናምን ሊያምን ፈልጎ ይሆናል እያሉ ሁልጊዜ ድል ይሰጡታል ማለት ነው መጥቶ አጠገባቸው ይቀመጥና አበልቃሲም ራእና ይላል ራእና በአይናቸው እየተጠቃቀሱ ግን ይስቃሉ የሱ ወገኖች ከዳር ያሉት ማለት ነው እና ይህ ጊዜ ጥርጣሬ ተሰማቸው ከአንሳሮች መካከል ሳድ ብን ሙዓዝ የሚባለው ሰሃዲ ይቺ ነገር ያቀ ነበር በሁለቱም ቋንቋ ምን እንደሆነ ትርጉሟ ማለት ነው ተነሳና እንዲቀና ተዘራፈ አለ እንዴት እንድትላላችሁ እናንተ ትላላችሁ አይደለም እንዳለ እኛ ምንለው ሌላ እናንተ የምትሉት ሌላ ይችን ቃል ደግሞ ቢናገር አንድ ሰው አንገሩ ለዘይት ነው የምቆርጠው አለ ታዲያ ተነስቶ ጊዜ ሙሃጅሮች አያውቁም ይሄ ነገር ምን ተንኮል እንዳለ አጣን ሰሮቹ ሌሎች አያውቁም ማለት ነው ምንድነው ሲባል አላህ የነን አያት ወደ አወረደ ማለት ነው ሰሪ ያለው ትክክል ነው እና ካሁን በኋላ ራኢና የሚለውን ቃል እንዳትጠቀሙ እነዚህ ይሁዶች የእናንተን ቋንቋ ተጠቅመው የራሳቸውን መልእክት እያስተላለፉ ነው ያሉትና ይህን ቃል እንዳትናገሩ በማለት አላህ ማዕቀብ ጣለ ማለት ነው በይሁዶች ቋንቋ ምን ማለት ነው ራኢና ማለት ሰፊሁና ማለት ነው ሰፊሁና ግልጽ የሆነ ስድብ ማለት ነው አንተ ቂሉ ሰውዬ ጂሉ ሰውዬ ማለት ነው ሱብሃንአላህ በነዚህኞቹ በአረቦቹ ደግሞ ቋንቋ ራእይና ማለት ፋታይስቱን ቀስ ይበሉ ማለት ነው አሁን ራእይና አትበሉ በሚባልበት ጊዜ አንሳሮች ራሳቸው ግራ ገባቸው እንደ ቋንቋ ነው ምን አለበት እንደዚህ ከለከለናል ማለት ሲሰማቸው እስማው አላህ ዝም ብለህ ስማ አልገባህም ነገሩ ቀስ ብለህ ትረዳዋለህ ይላል ማለት ነው እና እናንተ በር ከፍታችሁ ለሰዳቢ ሰጣችሁት ነብዩ ለስልባ ሳልፋችሁ ሰጣችሁት ይህን ቃል በመጠቀም ነው አረበኛ ቋንቋ ሰፊ ነው አማራጭ አለው እና በዛ ፈንታ አንዱርና ለምን አትልም በግል እንተዚርና ለማለት አጣጥ ለማለት አይደል የምትፈልገው እንዱርና ብትል ይተካዋል ያንን በማለት እስታማራጩ መፍትሄውንም ጭምር ሰጣቸው ማለት ነው ስለዚህ እንዲህ አይነት አጠራጣሪና አንድ አማካይ የሆኑ ቃላቶች ብዙ ጊዜ ለተንኮለኞች መግቢያ ይሆናሉ ማለት ነው እና እንዴት ቋንቋ ደግሞ ይሄን ተናገሩ አትናገሩ እያለ ሃይማኖት ይደነግጋል የሚል ስሜት እንዳያሳድርባቸው ለምን እንደከለከላቸው አላህ Subhanahu Wa Ta'ala ምስጥሩን ነገራቸው እናንተ ለአክብሮት ነብዩን ጠብቁን ታታስጡን ቆየኛውን ላብስለውና እንደገና ይጨምሩልኛል ለማለት ነው እና ድሮ ግን መጣው አንተ ጅሉ ሰውዬ እያሉ እየሰደቡት ነው ነብዩ እንዴት እንደምታስተድቡት እናንተ ናችሁና ይህንን ቃል ካልተዋችሁ መከልከል አይችልም የውጮቹን ማለት ነው ምክንያቱም ቋንቋ ቋንቋ ነው አንድም ሰው ገሌ ይናገረው ገሌ ይናገረው ማለት አይቻልም እናንተ ይህንን ቃል አቁሙ መጀመሪያ ሙስሊሞቹ እናንተ ካቆማችሁ በኋላ በህግ የተከለከለ ቃል ነው ይባላል ከዛ በኋላ የውጭ መጥቶ ይሄን ቃል እናገራለሁ ግን ህገወጥ ነው ብሎ መያዝ ይቻላል ማለት ነው በዚህ መልኩ እንግዲህ ነብዩን እንዴት እንደሚጠብቃቸው አላህ Subhanahu Wa በቃል ደረጃ እንኳን ማንንም ሰው የማያውቁት ቋንቋ ያሸሙር እንደማይገባው በር መከፈት እንደሌለበት ነገራቸው ማለት ነው እና ሙእሚን ሁልጊዜ ፈጢን መሆን አለበት ማለት ነው ጥላት ባገኘው ቀዳዳ ሁሉ ተጠቅሞ ሊጎዳ ይችላል ስለዚህ ወስማዑ አንዳንድ ጊዜ የምከለከላችሁ ነገር ወይም ማዛችሁ ነገር ግልጽ ላይ ሆንላችሁ ምጥሩ ላይ ገባችሁ ይችላል ታይዘባችሁም አላህ ተከለከለ አንድ ነገር አለ የተከለከለበት ምክንያት ብላችሁ በጥቅሉ መስማት መቀበል ነው የሚጠበቅባችሁ አልበለዛ ግን ለምን እንዴት ማለት ተመጣ ወደ ኩፍር ገባችሁ ማለት ነው ያ ከሆነ ደግሞ ወለል ካፊሪን አዛቡን አሊም በማለት እናስጠነቅቃለን ይላል ማለት ما يود الذين كفروا من اهل الكتاب ከቀድሞ መጽሐፍ ባለቤት ነን ተብዬዎች እኮ እነዛ ከሃዲ የሆኑት ወገኖች ይላል አይወዱም አይመኙም ማይተመነውን እንደማለት ነው እነዚህ አለል ኪታቦች በተለይም ይሁዶች ቀጥሎም ክርስቲያኖችም ጭምር ማይወዱን ለናንተ አይወዱም አይመኙም ይላል ወለል ሙሽሪኪን እንዲሁም ደግሞ ታውታውያን አጋሮቹም እንደዚሁ አይወዱላቸውም ምኑ ነው የማይወዱት አዩነዘላ አለይኩም ምን ኸይር ምን ረቢኩም ከጌታችሁ የሆነ ጠቃሚና ገንቢ የሆነ መመሪያ እንዲመጣና እንዲደርሳችሁ ጠላቶቻቸው አይወዱም ማለት ኪታቦቹ ሆኑ ሙሽሪኮች ይህንን እወቁ ይላል አላህ سبحانه وتعالى አለይኩም ምን ኸይር ምን ረቢኩም خير من ربكم እንደማለት ነው ሚል ለተእኪር ነው የመጣቸው እና አህለል ኪታብም ይሁን ሙሽሪኩንም ይሁን ከሙስሊም ውጭ የሆነ ወገን ለሙስሊሞች ይህን ወርቃማ ድል እንዲደርሳቸው አይወዱምና አይፈቅዱም ያአላህ ወስኖ ነው እንጂ ያመጣው እንደ ጥላቶቻችሁ ቢሆን እኮ ለእናንተ ኸይር የሚመኝላችሁ የለም ይሁዶችም ብትሉ ነሳራዎችም ብትሉ ሙሽሪኩ ታወታውያንም ብትሉ ሁላቸውም እነሱ ያላገኙትን እድል እናንተ እንድታገኙ አይወዱምና አይፈቅዱም ይህንን ወቁ ይላቸዋል ማለት ነው والله يختص برحمته من يشاء እነዚህ የተለያዩ ጥላቶች ደግሞ ለእናንተ መልካም እድል እንዲደርሳችሁ ባይወዱና ባይፈቅዱም አላህ ደግሞ ከባሮቹ የፈለገውን በፈለገው እድል ይመርጣል እና እነሱ ወደዱም አልወደዱም አላህ ኸይር ሽቶላቸዋልና እነሱ ቢጠሉ ቢያንገሸግሻቸውም ሊከለክሉ አይችሉም ከጌታ የመጣውን እድል ይላል والله ذو الفضل العظيم አላህ Subhanahu Wa Ta'ala ለእናንተ ለሙእሚኖች የታላቅ ትሩፋት ጸጋ ባለቤት ነውና እነሱ ወደዱም አልወደዱ ለእናንተ እድሉን ሰጥቻቸዋለሁ ይህን እድል ግን በጥንቃቄ መያዝ መቻል አለባችሁ ይላል አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي ቀጣውን በሚቀጥለው እንመለስበታለን الله አይፈጽምም። አላህ Subhanahu Wa Ta'ala እንግዲህ በማንኛውም መልኩ ሙእሚኖች ንቁና ብቁ እንዲሆኑ ነው የሚፈልገው ፈዛዛ ደንጋዛ መሆን እንደማይገባ ማለት ነው። ኩል ዘማን ወመካን ቁርአን እኛ ጋር እንዲኖር ያደረገው አላህ የመጀመሪያዎቹን ትውልዶች ብቻ ሳይሆን የመራና ያስተማረው እስከ ፍጻሜው ድረስ የኛ መብራትና መርህ እንዲሆን ነው ማለት ነው። የአላህን መመሪያ በአግባቡ ተረድተን በሥራ ላይ ታዋል ነው ማንኛውም ነገር መፍትሄ እንደምናገኝበት ነው ማለት ይህ ከሆነ ግን ጥላቶቻችን አይተኙልንም እኛ እንደ ወዳጅ እንደ ዘመድ ብናያቸውም እነሱ ግን ምን ጊዜም ቢሆን ባህሪያቸው ምን እንደሆነ ነው በግልጽ የሚያሳይህ ማለት ነው ማይወድ በዲነ ከፎር ምን አህል ኪታብ አህል ኪታብ እንደመባሉ ስማቸው ቢሆን ኑሮ ስም አህል ኪታብ ናቸው እኛም አህል ኪታብ ናቸው የሚለያይበት ምክንያት አልነበረም ግን የነሱ አለል ኪታብነት ስም ብቻ ነው ማለት ነው ወጥሮ ነበሩ ነው ታሪክ ወትሮቹ የመጣ ባለቤት ነን የሚሉ ሰዎች ያው እዚያቸውን ጨርሰው መስመር ውጭ ስለሄዱ ስማቸው እንኳን አለል ኪታብ ቢሆን ላይቆረነከ ከሆነም አለል ኪታብ አለል ኪታብ መባላቸው አይሸንግልህ አያታልፍ አልኪታብ ሳይሆኑ አሁን አለሸር ወደ መሆን ተለውጠዋልና ይሄንን ወቁ እንዳውም እዚህ ላይ የሚገርመው ለሙስሊሞች የግንባር ቀደም የመጀመሪያ ጥላት መሆን የሚጠበቀው ማን ነበረ ሙሽሪኮች ነበሩ አይደለም እንዴ ሙሽሪኮች በመሰረቱ የሃይማኖት የሚባል ነገር ከሰማይ የመጣ ነገር አይቀበሉ እነሱ ወደ ኋላ አደረገ በሸርና በተቃውሞ አለል ኪታብ ግንባር ቀደም ረቅመል አወልን ይዟል እያለ ነው አላህ ምክንያቱም መጀመሪያ ማይወድ الذين كفروا من اهل الكتاب አለ ታአለ الكتاب የከፈሩት ይላል የከፈሩት አህል الكتاب የሚለው ቃል በአሁን ጊዜ ስንጠራቸው የውዳሴ ቃል አይደለም የመኮነኛ የወቀሳ ቃል ነው አላህ አህል الكتاب የሚላቸው ኪታብ ተሰጣችሁ ከንቱ የቀራችሁ ያልተጠቀማችሁበት مثل الذين حملوا الكتاب التوراة كمثل الحمار يحمل أسفارا እንዳለው የቀድሞ መጻፍ ባለቤት ነን ቢሉም ከመጻፍ ባለቤት መሆናቸው እንደ ታሪክ እንጂ አሁን የሉበትም አሁንማ رأس شر ሆነዋል እንደ ሸይጣን ኢብሊስ ሆነዋል በመሆኑ ከሙሽሪኮቹም ይቀድማሉ እናንተን በመቃወም ይላል ማለት ነው ሙሽሪኮቹ በሁለተኛ ደረጃ ነው የመጡት መጀመሪያ አለ ኪታብ ሁለቱን ቡድኖች ያካትታል ይሁዳና ነሷራን ግን እነሱን አለል ኪታብ ሲባል ጥሩ ናቸው የተሻሉ ናቸው የሚል ስሜት እንዲያድርብን ምን አለ እዚህ ላይ ከፈሩ የሚለውን ቃል አስቀደመ ከፈሩ ምንድነው የሚለው الذين كفروا من اهل الكتاب اهل الكتاب ነው ሲያበቃ የከፈሩ ይላል ተከፈረ ምን ጠቀመው አህል ኪታብ መሆኑ መክፈሩ ብቻ ደግሞ ሳይበቃው ሌሎቹ ለምን አመኑ ብሎ ደግሞ ችግር የሚፈጥር ከሆነ ወደ ሸይጣንነት ተቀየረ ማለት ነው ስለዚህ እኒህኞቹ ሙሽሪኩል አረብ የሚባሉት ወይ ሙሽሪኩል አጀምም ጭምር እነሱ ባህላዊ ካፊር ናቸው ማለት ነው ወጥሮም ብርሃን አያውቁም በጨለማ የኖሩ ናቸው በልማዳቸው ነው የሚጓዙት እና ብዙ የከረረ ተንኮል የላቸውም ወደ ተፈጥሮ ቅርብ ናቸው ማለት ነው ቸር ነው የሚያጠቃቸው እንጂ ቢያስተምሯቸው ቢያስረዷቸው የመቀበል እድል አላቸው እነዚህ ግን አውቆ ጠፍ ስለሆኑ ምቀኝነት ስለሆነ ችግራቸው አይናቸው እያየ ነው ኩፍርን የመረጡት ነው የሚለው አላህ Subhanahu Wa Ta'ala ስለዚህ እነዚህ አለል ኪታብ የከፈሩትን አለል ኪታቦች በጣም ጥንቃቄ ልታረጉባቸው ይገባል ነው የሚለው በአሁኑ ጊዜ ደግሞ ሙስሊሞች የሚያሳዝነው እነሱን እንዳውም ከሙስሊሙ የሚያበልጡና የሚያደንቁበት ሁኔታ ላይ ተደርሷል ለምዕራባውያን ከተባለ ቁጭ ብድግ ነው የምትለው ሱብሃንአላህ እና አላህ ግን የመጨረሻ ጥላታችሁ والله اعلم بأعدائكم ይላል ሌላው ቦታ ላይ አደገኛ ጥላቶቻቸው እነማን እንደሆነ እኔ አውቃለሁ ስለዚህ እነዚህ አህል ኪታብ የተባሉት ናቸውና ለእናንተ አደገኛ ጥላት እነሱን ተጠንቀቋቸው ሙሽሪኮቹን በተዋረድ ለሱ ብዙ ችግር የለባቸውም ለራሳቸው ሸህ ሽርኮች ሆኑ እንጂ እናንተን ለማጥፋት የዛን ያህል ጠንክረው አይደለም የሚሰሩት እነሱን በተከታይነት ነው እንጂ በዋነኝነት እንደ ጥላት መጠንቀቅ ያለባቸው አለል ኪታቦችን ነው ይልሃል ማለት ነው እና ሁሉም ቡድኖች ግን ምን ላይ ይስማማሉ የሚስማሙበት አንዱ ነገር ማይወድ እንደዚህ ነው ምን አለል ኪታብ ወለ ሙሽሪኪን አንጁ ነዘለ አለይኩም ምን ኸይር ምን ረቢኩም ከጌታችሁ የሆነ ኸይር ነገር ኸይረ ዱንያ ወልአኺራ በዱንያ በአኺራ ብሩህ የሆነ መመሪያ እንዲደርሳችሁና እናንተ ነጃ እንድትወጡ ማንኛውም ጥላታችሁ ይህንን አይወድምና አይፈቅድም ይህንን አውቃችሁ ደግሞ አላህ የሰጣችሁን እድል አክብራችሁ ተጠቃሚ ለመሆን እናንተ የነሱን ተንኮል ጉዜ በንቃት መከላከል መቻል ይኖርባችኋል አላህ የታላቅ ትሩፋት ባለቤት ነው ይሄን ትሩፋቱን ከሰጣችሁ በኋላ ግን መቀበልና መጠበቅ የእናንተ ድርሻ ነው ይልሃል ማለት ማንንሰህ ሚን አየትን አው ንንሲሃ ማንኛውንም ደግሞ ቀደም ሲል ያወረርነውን አንቀጽ አንሽረውም ይላል የምንሽረው ወይም ማ የምለው በሁለት አይነት ተተርጉሟል ለነፍይም ወይም ደግሞ ቢማዕነ الذي ትሆናለች ማለት ነው እና غالبا መሆን ያለበት ቢማዕነ الذي ነው ማነንሰህ ማለት الذي ነንሰሁ እንደማለት ነው الذي ነንሰሁ من آية ለናንተ ተወረደላችሁ የቁርአን አንቀጽ የምንሽረውና የምንቀይረው አንቀጽ ቢኖር ወደፊት ነው የሚለው አሁን ሲሃ ወይም ደግሞ እንዲተረሳው የምናደርገው አንቀጽ ካለ ከቁርአን ውስጥ ማለት ነው ናቲ ቢኸይር ሚንሃ ያንን የሻርነውንና ወይም ያስረሳንህን የበለጠና የተሻለ መተኪያ እናመጣበታለን አው ምትሊሃ ወይም ደግሞ የዛ ተመሳሳይ ሆኖ በቃሉ ቀለል ያለ አድርገን እናመጣው እንችላለን ወይም ግልጽ የተብራራ አድርገን ማለት ነው ይህ ስለሆነ ለምን ተቀየረ ብላችሁ በዚህም ደግሞ ሹብሃ እንዳይገባችሁ ተጠንቀቁ ይላል ማለት ነው በዚህም ነጥብ እንደውል ያደናግሩ ወክረው ነበርና ይሁዶቹ ማለት ነው እንግዲህ አንድ አያት በሚመጣ ጊዜ ከረበል ዓለሚን ነው የሚመጣው ካላ የመጣ ነገር ያው የተረጋገጠ የታወቀ ነገር ነው ሙዛግሮ ያ የታዘዘው ነገር ከተሻረና ከተቀየረ ለምን ተቀየረ ለምን ተሻረ የሚለውን ሹብሃ ዲጂታሊ ፈጥሩ ተነሱ ማለት ነው እናንተ ካላ የመጣው ቁርአን ትላላችሁ ግን አንዳንድ ጊዜ አንዳንድ አንቀጽ ያ አንቀጽ ተሽሮ በሌላ አንቀጽ ተተካቱን አላችሁ። ምን አይነት ጉር ነው ይላል ይሁዶቹ መጥተው ማለት ነው አላህ ይሳሳታል ማለት ነው አላህ ይረሳል ማለት ነው ትናንትና የዘነጋውን ነገ ዛሬ አስታውሶ ማረሚያ ሰጠው ማለት ነው ይላል ማለት ነው ተባኛውም ቀዳዳን አንተ በኢማን ውስጥ ሰንካን ዲገባብ እኮ ነው ሸክ እንዲገባብህ እና ሲተመልከቱ ሰው አንድ ቀን ዛሬ መመሪያ ያወጣል ነገ ያሻሽለዋል ይቀይረዋል ለምንድን ነው ደካማ ስለሆነ ትናንትና የረሳውን ዛሬ አስታውሳል ትናንትና ያላወቀው ዛሬ ያውቋል መረጃ ተጨማሪ አግኝቷል ስለዚህ ይሄ በዚህ ተካከል ቢል ፍጡር ያለ ነው አላህ ግን አለሙ ገይብ ወሸሃዳ ኢላህ ያዋቂ ተከራካሪ አድርስ እኮ ነው አላህ አሊሙል ገይብ ወሸሃዳ ብላችኋል አይደለም እንዴ አላህ ይረሳል ወማ ረቡከ ነስያ ስላላችሁ አይደለም እንዴ ይላል እና አላህ ይሳሳታል አንተ ተዛውቶ ማይረሳም ታዲያ እንዴት ነው ተናተና የተናገረውን ዛሬ ቀየረው ይላችሁ እኮ ነው የምን ማለት ነው እያረመ እኮ ነው ስህተቱን እያረመ ነው መመሪያ የሚልክላችሁ ብለው ደግሞ ይህንን አንተው ደግሞ ለጠቁት ማለት ነው የጊዜ ዋሁ ምንም የማያውቀው ገና ተጣወት አምልኮት የወጣው ሙስሊም እንዴት ብሎ ይቋቋመዋል ይሄን አይነት ውዥንብር ያለው እውነትም ታፉን ታይሽ ብሎ ባይናገር ውስጡ እየሻከረ ይሄዳል ማለት ነው ሙናፊቆች እንግዲህ እየሰፉ የመጡት እንዲህ አይነት ሹባ እየተነሱ ነው አሁን ይህንንም ነገር አላህ ሙናቀሻ ሊያደርገው ነው ማለት ነው ይሄ ነገር ነፍስ አለ ግን ነፍስ ለምን እንደሚደረግ ምክንያቱን እናንተ ባታቁትም አላህ ይበጃል ያላችሁን ሁሉ ሙስሊሞች መቀበል አለባችሁ እነሱ የሚያመጡት ይንበር ቦታ አትስጡት ይላል ማን እና አላህ Subhanahu Wa Ta'ala አንድ አንቀጽ ከለወጠው ወይም ደግሞ ካንተ በልብ ውስጥ የነበረው ካስረሳ ይላል ፈንቁሩከ ፈላተንሳ ኢላ ማሻአላህ እንዳለው ያላ በነብዩ አንድ ጊዜ ጅብሪል መጥቶ ከቀራላቸው ልክ እንደ ነው የሚቀርቁት በአንድ ጊዜ ደጋግሞ ማጥናት ማያስፈልጋቸው ባንዴ ሸምድደው ቁጭ ይላል ፈለገውን ያህል ቢቀመጥ አይረሳባቸው ሙራጃ እንኳን ባያረጉት ማለት ነው ግን ኢላ ማሻአላህ ላስረሳ ከፈለኩኝ በልብ ውስጥ ያለውን ራሱ ሰምተው እንደማጣቀው ከብዛው ይጠፋል ወዳው ለምን ያ ነገር በሻር ስለታዘዘበት ማለት ነው ይህም በሚያደርጉበት ጊዜ እነዚህ ናይጄሪያ አጋጣሚዋን ተጠቀሙና ይኸውላችሁ የኛ ኪታብ መጀመሪያውንም ተውራት በሰለጃ ተጽፎ ነው የመጣው አይጨመር አይቀነስ የተሟላ ነው የእናንተ ግን በየለቱ በየቀኑ የተቀየረ የተሻረ የተለወጠ ታረመ የሚባል ነው ይሄ ጌታ ኪታብ ይሆናል ቢላ ይሏል ማለት ነው አላህ ግን Subhanahu Wa Ta'ala በዚህ መልስ ይሰጣቸዋል ማለት ነው አንተ ከምታነበውና ከምታቀርበው አንቀጽ ማንኛውንም አንቀጽ ተሻር ነው ወይም ደግሞ ከልብ ሰሌዳ እንዲረሳውና እንዲጠፋ ካደረግነው ያ ነገር ሁን ብለን ነው ሁን ብሎ የተደረገ ነገር ነው እንጂ በስተት አይደለም በመሆኑም በዛ በተሻረው አንቀጽ የተበለጠና የተሻለ መተኪያ ይመጣለታል ወይም ደግሞ በቃሉ ተስቀለል ያለ ነገር ይተካበታል ችግር የለውም አላህ Subhanahu Wa Ta'ala በማንኛውም መልኩ ለእናንተ የሚበጀውን ያውቅላችኋልና በዚህ መልክ ነው የሚመጣው ጥላቶቻችሁ ግን ሸክ እንዲገባችሁ ነው የሚያደርጉት እንደነሱ አባባል እስቲ እንከራከር ከተባለ እነሱ ነፍስ የለም ብለው ነው አሁን የሚከራከሯቸው ለምን እናንተ ስለቀድሞ ሃይማኖት ግንዛቤ ስለሌላችሁ አያውቁም ብለው በየዋነታችሁ ነው የሚጠቀሙባችሁ አለበለዚያ ለመከራከር ከተፈለገ እነሱ ኪታብ ውስጥ ራሱ አለ ተውራት ውስጥ በታሪክ በመላው ነብዮች ውስጥ አለ። ሊክዱት የማይችል እና ለምሳሌ ተውራት ራሱ የሚናገረው በነብዩላህ አደም ጊዜ ሌላ ሰው አልነበረም አደም ልጆቻቸው ናቸው የመጀመሪያ ሰዎች ልጆቻቸው በርካታ ልጆች ወለዱ ሴትና ወንድ ልጆች ልጆች አድገው ለጋብቻ ሲደርሱ ማን ጋር ይጋቡ ሌላ ሰው የለም በምድር ላይ ወንድምና እህትን ነው ያጋቡት ማለት ነው እና መንታ መንታ ነበር የሚወለዱት ይባላል በአንድ እርግዝና አንድ ወንድ አንድ ሴት ይሆን ኋላ ለጋብቻ በሚደርሱበት ጊዜ ከኔ ጋር የተወለደችውን ላንተ አንተ ጋር የተወለደችውን ለኔ በአንድ እንትን የተጠቀለለው በጣም የቀረበ ነውና ማለት ነው በአንድ ግዝና በዚህ ያህል እንግዲህ መራራቅ አለ ተብሎ ማለት ነው ሌላ አማራጭ ሰው ስለሌለ በዚህ መልክ እንዲድሩ ጌታ አዟቸው ያ በዛ መልክ ነው እንዲድሯቸውና እንዲራቡ የተደረገው ከዛ ተነስቶ ነው የሃዲልና የቃቢል ችግር ራሱ የመጣው ቃቢል ከኔ ጋር የተወለደችው መልካ ቀናናት አንተ ጋር የተወለደችው ዳፍኖናት እንዴት ላንተ ጥሩዋን ለኔ ብሎ ችግር የፈጠረውና የመጀመሪያ ነፍሰ ገዳይ የሆነው በዛ ምክንያት ነው አይደለም ስለዚህ ይሄን ተውራት ይናገራል ይሄን ቂሷ ራሱ ከዛ በኋላ የሰው ልጆች እርባታ እየሰፋ ሲመጣ ይላል ተውራት ራሱ ያጎት ልጅ አክስት ልጅ ሲገኝ እህትና ወንድም መጋባት حرام ተደረገ ይላል እሺ ይሄን ተውራት ይናገረዋል ግን አንተ ተውራትን አጣቀው እነሱ ምን ጉድ መጣ ይሉሃል ማለት ነው ሱብሃንአላህ ከዛ ፈቅብሎ ደግሞ ሲመጣ በሩህ ጊዜ ወያው በማዕበል አገሩ ሁሉ ከተጥረቀለቀና አማኞቹ ተመርከብ እንደገና ሲወርዱ በመሬት ላይ ሚላስ የሚቀመስ ነገር አልነበረም ሁሉ ነገር ያው ማዕበል አጥፍቶት ነበርና ማለት ከዛ በኋላ ያገኙትን ነፍሳትና እንስሳት ሐራም ሐላል ሳይባል በችግር ጊዜ ሙጥጦር ያገኘው ነውና የሚበላው ለምን ያገኘውም ብላ ብሎ ፍቅርላቸው ነበረ በኋላ ግን እየተረጋጉና የተለያዩ ምግቦች አማራጮች ሲመጡ የተወሰኑ ምግቦች እንዲህ አይነቱን አውሬ እንዳትበላ እንዲህ አይነቱን ብላ የሚል በምን ላይ ይላል ተውራት እሺ ይካዳል ከዛ በኋላ በራሳቸው ምንጭ ላይ ይመጣል የእስራኤል ልጆች ነብዩላ እስራኤል ማለት ያው ያዕቆብ ያዕቆብ ናቸው ያዕቆብና ልጆቹ የህፃማቾችን ማግባት ይፈቀድላቸው ነበር ይላል ተውራት ነብዩላህ ያቁብ ራሳቸው ፊዕለንም አግብተዋል የዩሱፍና የነቢያሚንና የነይሁዳ የነ ይሁዳ እናት ሁለቱ የተለያዩች ናቸው ወጣማጆች ናቸው እና ልጆቻቸውም የልጆቻቸው እህትና እህትን ያገቡ ነበር በነሱ በነ ያዕቁብ ሸሪዓ ማለት ነው ተፈለቀ አንድ ቤተሰብ ውስጥ ሁለት ወጣማጆች ደስ ካሉ ሁለቱንም አግብተው ይዘው ነበር ማለት ነው ያ ቆይቶ በተውራት ተሻራ ይልሃል ማለት ነው ወጥናት አንተ ጅማው በይነ እንደሚለኛ ቁርአን በተውራት ነው የተጀመረው ተውራት ከለከለ ራሱ ኋላ ማለት ነው ይህንንም ያውቃሉ ቀደም ሲል ግን እስራኤል ያዕቆብ ራሱ እጣማጅ ታግቶ ነበር ይላሉ የራሳቸው ነብይ አሁን ግን ተውራት ክልክል ነው ይላል እሺ ትናንትና ማን ፈቅዶለት ነው እንደገና ተውራት የፈቀደለት ከተባለ መልስ የለም ማለት ነው ከዛ ወደ ምግብ ስትመጣ ሁሉ ጧሚ ካነ ህለ ሊበኒ እስራኤል ኢላ ማሐረመ እስራኤል የሚለውን አያት ለመጥቀማለን በነብዩላህ ያዕቆብ ጊዜ ምግብ የተባለ ሁሉ በሙሉ ሐራም የሚባል ነገር የለም ነበር የፈለጉትን መብላት ይችሉ ነበረ ይላል በተለይ የስጋ አይነት ማለት ነው የፈለጉትን ይበሉ ነበረ ኋላ ግን እስራኤል በግል ችግሩ ምክንያት ግመል መብላትን አቆመ የግመል ስጋ አልፈልግም ብሎ ተወ ለምን ጤንነቱ ጋር አልተስማማለትም የጤና ባለሙያዎች በሽታውን መርምረው ከደረሱበት በኋላ እንደዚህ እንደ ሬህ አይነት በሽታ ይዟቸው ነበረ ያም በሽታ ማከም አንችልም ግን ለማቃለል ለማስታገስ የተወሰነ ነገር ብንመክረህ እንችላለን አሏቸው ምንድነው በጣም የምትወደውንና የምታደንቀውን ምግብ ቀንስ አሏቸው ምንድነው እሳቸው የሚወዱት ከምግብ ሁሉ የግመል ስጋ ነበረ ከመጠጥ ደግሞ የግመል ወተትን ይመርጡ ነበረ ማለት ነው ሁለቱን መተው አለብኝ ብለው ወሰኑ ለጤንነታቸው ሲሉ ማለት ነው ያነ እንደተባለውም ያን ነገር ሲያቆሙ እየቀነሰላቸው መጣ በሽታው ማለት ነው ያነ ልጆቻቸው በጣም ይወዷቸውና ያከብሯቸው ስለነበረ አባታችን ያልበላውና ያልጠጣው ምግብ እኛ ማንበላም እያሉ በገዛጃቸው ያን ነገር መተው ጀመሩ እኔ እኮ ስለሚያመኝ ነው ልጆች ሆኖ አይደለም ብዙ ዝም ብላችሁ ብላችሁ አያንተ ያልበላኸው ይቅርብን አባዬ አባታቸውን ከማክበር የተነሳ ማለት ነው ሲሉ እንግዳማ ካልተጠቀማችሁበት ብሎ ከዛ ቀጥሎ በሚመጣው መመሪያ የጅመር ስጋና ወተት ክልክል ነው በበኒ እስራኤል ላይ ተባለ ማለት ነው ወደዛጃቸው አጠበቡ ማለት ነው ካልተጠቀማችሁበት ምን ያደርጋል ሐራም ነው ብሎ አገዳቸው ከዛ ከታገዱ በኋላ ደግሞ ለምን ተከለከልን ይገየው ማለት ጀመሩ ማለት ነው ይሄ ሁሉ ምንድነው የሚያሳየው ልክ ነው የአንቀጽ መለዋወጥና መሻር ያለ መሆኑን በታሪክ ያሳያል ኢሳ ሲመጡ ደግሞ የበለጠ እና ولأبين لكم بعض الذي حرم عليكم ولأحل لكم بعض الذي حرم عليكم ይላል በእነ በተውራት ውስጥ ብዙ የተከለከሉ ነገሮች አሉ ወይም ብዙ ደግሞ ጠጣር የሆኑ ከባድ ህግጋቶች አሉ እነዛን ላሻሽልና ልቀይር መጣው ይላል ኢየሱስ ራሱ ማለት ነው ያንን ያቃሉ ይህን ሁሉ እያወቃችሁ እነዚህ ዋዎች ምንም አያውቁም ብላችሁ ነፍስ ዛሬ እንደተጀመረ እንደገና የሁሉ ጅምር ተፈጥራላችሁ ነፍስ በማንኛውም ነብይ ያለ ነው ይላል ማለት ነው እነሱ ያመጡ ሹሃ ምንድነው አንድ ሰው አንድን መመሪያ የሚሽርና የሚቀይረው ሰው ስለሆነ የረሳውን አስታውሶ የተሳሳተውን አርሞ ለዛ ተብሎ ነው አላህ ግን አይረሳም አይሳሳትም ብለው ነው ችግሩን የፈጠሩት ማን ይሄ ብቻ አይደለም የረሳውን ብቻ ሳይሆን እንደ ጊዜውና እንደ ቦታው እንደ ሰው ማንነት የተለያዩ ሁኔታዎች መፈቀድ የሚፈልግባቸው ቦታና ጊዜ አላቸው መከልከል የሚገባቸው ጊዜም አለ እና እንደ ህብረተሰቡ የህይወት ኑሮ ማለት ነው ቅድም እንደተባለው ሰው ሌላ የሚያገባው ሰው ከሌለ እህቱም ቢያገባ ምንድን ነው የሚከለክለው አላህ ተፈቀደ ስለዚህ ይሄ የመርሳትና የመሳሳት ጉዳይ ሳይሆን በአንድ ወቅት ያሉ ሰዎች የአይነት መመሪያ አስፈላጊ ነው ይጠቅማቸዋል ከተባለ ይፈቀድላቸዋል በሌላ ጊዜ ደግሞ ሌላ አማራጭ ያላቸው ሆኖ ከተገኙ እነዛ ህዝቦች የተሻለው አማራጭ ይፈቀድላቸዋል የኛው ይከለከላል ማለት ነው በዚህ መልክ ነው መታየት ያለበት እንጂ ጌታ ስለተሳሳተ ስለረስታ የሚለውን ተንኮላዊ ትንታኔ መቀበል የለባችሁም ሲል አስጠነቀቀ ማለት ነው አሁንም በተለያየ መልኩ የሩ ሽብር ነው የሚያፈጥሩልን ማለት ነው ለምሳሌ እስላም ሁሉ ነገር ይመራል ብሎ ነው ሙስሊም የሚያምነው እስላም ፍጹም ነው ዲንንም ዱንያንም ለሰው ልጆች የሚጠቅምን ሁሉ መመሪያ ይሰጣል ብሎ ነው የሚያምነው አዳውላህ ግን ከነሱ ጀምሮ ለሃይማኖት ከፖለቲካ ውስጥ መግባት የለበትም ፖለቲካ ከሃይማኖት መግባት የለበትም ይላል ለምንድን ነው የነሱ የበላይነት ለመከላከል ሲሉ ማለት ነው ያለምን የፖለቲካ የሚመሩት እነሱ ናቸው አሁን አልኪታብ ይወጡ ማለት ነው እነሱ በሚመቻቸው ለነሱ በሚጠቅማቸው መልክ ነው የሚቀርጹት ማለት ነው ይህንን ደግሞ ቁርአን ከመጣ የሸሪዓተ ኢስላም ጌታ ይሄን ነገር ትክክል አይደለም ብሎ ቁርአን ሊቃወማቸው ነው ማለት ነው ሐዲስ ረሱል ሊነቅፋቸው ነው ማለት ነው ከነቀፋቸው ደግሞ አማይነኝ የሚለው ህዝብ በአለም ላይ በብዙ ሚሊዮን የሚቆጠሩ ህዝቦች እስላምን ነው የሚከተሉት ስለዚህ ያ ችግር እንዳይነሳ በተለያየ ውዥንብር ፈጥረው ሃይማኖት ለሰው ልጆች መመሪያ አይሆንም የሚለውን ለማሳመን ተግተው ይሰራሉ እስካሁን ድረስ ማለት አሁን ብዙዎቹ ሙስሊሞች እንደ የሙሰለም ነገር የማያከራክር ነገር አድርገው ተቀብለውታል ምክንያቱም ውሸት በተደገመ ቁጥር እውነት ይሆናል እንደሚባለው ማለት ነው ሃይማኖትና ፖለቲካ አይገናኝም አይገናኝም አይገናኝም ስንት ዓመት ሺህ ዓመት ይሄ ሲጠበቅ ትውልድ ወደ ትውልድ ይሄን ነው የሚሰማው ጊዜ እውነትን እስኪ ልሞክረው ማለት ነበረበት እንግዲህ የማይሆን ከሆነ እስኪ ይኸውና እንሞክረው ወይም እናወዳድረው ግድ የለም የእናንተም ዘመናዊ ነው ህግጋት አምጡት የኛም ደግሞ ከጌታ የመጣልን ይሞከርና ጎለጎን ይሆንና የተሻለውን ኋላ አሸንፈው እንወስዳለን ለማለት እንኳን እንዳይደፈር ገደር ለምን ያውቅልሃለሁኝ እመነኝ ነው የሚልህ ማለት ነው ለምን ማይወዱ ለዲነ ከፈሩ አይዩ ነዘለ አለይኩም ከናንተ ከጌታችሁ የመጣው ጉር ነው ሁልጊዜ መድሙን ነው ሁልጊዜ ውድቀት የማይመጣበት በዱንያ በአኺራ ውጤቱ የተረጋገጠና የተያዘለት ነው ይሄን ነገር ከተከተላችሁ ደግሞ እናንተ አፈንጫጭ ሆናችሁ ማለት ነው ሌላ አማራጭ ኃይል ሆናችሁ ሌላው እያየ የእናንተን እድገት የእናንተን ትክክለኛነት እያየወቀ የነሱ ኃይል እየሞሸሸ ሊመጣ ነው ያን ነገር ለመከላከል የግድ ሽንጣቸውን ገትረው የእናንተን መመሪያ ማጥላላትና ማንቋሸሽ አለባቸው ይህ ነው የነሱ ስውር አላማና እነሱን አዝልቁባቸው ኦቋቸው ምለው ለዚህ ነው ይላል ግን ማን ይስማ لقد اسمعت لو ناديت حيا الى المثل ወላኪን ለሐያተ ሊመን ተናዲ ና ህይወት ያለው ሰው ብትጣራ ኑሮን ጊዜ ሰምቶ ነበረ ግን ህይወት የሌለውን ሰው ስትጠራው ብትል ጉሮሮህን ማቁሰል እንጂ ምን ጥቅም ሊገኝ ይላል የሙስሊሞች ጉዳይ እንደዚህ የሆነ ነው እና በአሁኑ ጊዜ ያለው በአለም ዙሪያ ውዥንብር ነው ትልቁ ችግር ማለት ነው እኛ የፈጠርላችሁን ውሸት እኛ የተበተብነውን የእኛን ጌትነት የእኛን የበላይነት የሚያስከብረውን ነው መመሪያ ማድረግ ያለባችሁ ተጌታችሁ የመጣውንማ በቃ ሁለት ጸሎት ብቻ ይፈቅድላችኋል አርብ ቀን በሳምንቱ እኛ እሁድ ቀን ወደ ቤተክርስቲያን እንደምንሄደው እናንተ ማርቦ ሄዳችሁ ተሰግዳችሁ ይበቃችኋል ሃይማኖትና ፖለቲካ ምን አገናኘው ሃይማኖትና ማህበራዊ ጉዳይ ምን አገናኘው ይላል ምን አለያየው ነው የኛ ጥያቄ ደግሞ አላህ ደግሞ ምን አለያየው ከሰው ልጆች የሚጠቅመውን ሁሉ የሚሰጠው አላህ አይደለም እንዴ ይጠቅማል ያለውን አንተ ተነስተ ምን አገናኘው እንዴት ትላለህ ማለት መቻል አለብህ ይሄን የምትችለው ግን ጠንካራ እምነት ሲኖርህና አቋም ሲኖርህ ነው ማለት ነው አይስ እንደፈለገ የሚነዳ ከሆነ ግን በጎደ ንግበት መነዳት ብቻ ነው እና አይነዘላል ማነጽ ምን አያቲና ወንሲያ ማንኛውንም አንቀጽ የምንቀይረው ወይም እንድትረሳው የምናደርገው ያ መመሪያችሁን ለማንጣጣትና ወይም ደግሞ ስጠት ለማረም ተብሎ ሳይሆን ያቲ ኸይር ምን እናንተ በማንኛውም መልኩ የተሻለው ልናመጣላችሁ ስለምንፈልግ ነው ለእንደዚህውና እንደቦታው እንደ ቦታው ተስማሚ የሆነውን መመሪያ ለመስጠት እንጂ ከዛ ውጭ አይደለም ይላል አለም ተዓለም አን አላህ አላ ኩሊ ሸይን ቀዲር ምንም ይሁን ምን ምክንያቱ ለመሆኑ አንተ የሰው ልጅ ሆይ አላህ Subhanahu Wa Ta'ala በሁሉ ነገር ላይ ፍጹም ሳይ መሆኑን አታውቅምን ይላል ታውቃለህ አታውቅም ማጣት ከሆነ እወቅ ካሁን ጀምረህ እምጣት ከሆነ ደግሞ አላህ በሁሉ ነገር ላይ አዋቂ የሆነው ጌታ ይበጃል ብሎ ያመጣው ሁሉ ነገር የማያቁ ባይሞች ይሻላሉ የሚለው ምን አይነት አቅል ነው በዚህ ቃል ብቻ በቀላሉ ብዙ ትንታኔ ሳያስፈልግ አለም ተዓለም አንላህ አላ ኩሊ ሸይን ቀዲር አላህ በሁሉ ነገር ላይ ቻይ ነው ብለህ ጠይቀው አሁን ቻይ ነው አላህ ሁሉን ነገር አዋቂ ነው አሁን አዋቂ ነው ከሆነ ታዳ ሁሉን አዋቂ የሆነው ጌታ ይበጃል ይሻላል ያለውን አንተ ምንም የማታውቀው ሰው እየከፈ የበለጠ ይሻላል ስለኛለት ብትለው ምን ይሆናል መልሱ ግን ይሄን ለማለት ማወቅ ያስፈልጋል ማለት እና አላህ በሁሉ ነገር ቻይ ከሆነ ነፍስም ከዛው ታተመሻአቲ ነው ማለት ነው የፈለገውን መመሪያ በፈለገው መልክ መቀየር መብቱ ነው ስልጣኑ ነው እንኳን እሱ ሌሎቹ ተምድር ተነስተው ምንም የማያገባቸውን ያገባናል እያሉ አይደለም እንዴ አላህ እኮ የዓለም ባለቤት ነው የፈጠረውን ዓለም አላ ዓለም ማን خلقه اللطيف الخبير የፈጠረውን ፍጥረታት ምን እንደሚበጀው ምን እንደሚስማማው አያውቅምን ታወቀ ያ ያወቀው ነገር መድሙኑ አስተማማኙ የሱ ነው ያ ከሆነ ደግሞ ፍጡርና ጌታ ቀርሞውን ሲወዳደር ይገባዋል እንዴ ብትለው ባጭሩ ወገቡን ትለዋለህ ማለት ነው ግን ይሄን ለማለትም እንዳትችሉ ነው የሚያደርጓችሁ አለም ከአለም አሁን ሳታውቅ ምን የሰው ልጅ ሆይ ይላል አንአላህ አላህ ጀለ ፈናኡ ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ስልጣን ለሱ መሆኑን ታቃለህ አታቀም ይላል ሰማያትና ምድርን አጣምሮ ሙሉ በሙሉ ፍጥረታትን በውስጥና በዙሪያ ያሉትን ነገሮች የፈጠረው ብቸኛው ባለቤት ማን ነው ከተባለ አላህ ነው እሺ ዓለም በሙሉ ሰማይ ምድሩ ሁኔ አከራው የሱ መምለካ ከሆነ በመምለካ ውስጥ የማን ህግ ነው መታወጅ ያለበት ይላል የማን ህግ ነው መታወጅ አለበት በግዛቱ ትፈቅዳለህ አንተ እንኳን ደካማው ስንካለው ሰው አንዲት ክልል ከተቆጣጠር ያንተ ክልል ከሆነች የውጭ ሀገር ሰው መጥቶ አንድ ነገር ላውጅ ቢል ትፈቅድለታለህ ህግ ያመጣ ጣልቃ መግባት ይፈቀዳል በማንም ግዛት በሰው ደረጃ እንኳን ባልፈጠርከው አንተ አልፈጠርክም መሬትን ግን አላህ ዓለምን የፈጠረ ጌታ ነው ዓለም የግል ንብረቱ ነው ሰማይ መሬቱ የሱ ነው በሱ በፈጠረው በገዛ መድረኩ ላይ የማን ህግ ነው መተወጃ አለበት ይላል ግራድ አቅል ሰው የብቻ በሁሉ ሰማዋት ወላ መጀመሪያ ፖለቲካ ስልጣን ነው የሚከተለው ስልጣን ከለለስ አንድ ነገር ማወጅም መከልከልም ማዘዝም አትችልም አይደለም እንዴ ግን ስልጣን ደግሞ የሚቆመው በአንድ ቦታ ላይ ነው አንድ የግዛት ክልል መኖር አለበት የዓለም በሙሉ የማን ክልል ነው የማን ግዛት ነው ከተባለ አላህ ነው አጣቀ ከሆነ ተዛሬ ጀምረን ስማ ኦክ ይላል ግን በእኔ ግዛት እኔ በፈጠርኩ ሰማይና መሬት መካከል የኔ ህግ ተነጥፎ አይበጃችሁም ተብሎ የውሸታሞቹ ያመፀኞቹ ህግ እንዴት እንዲሰፍን ይደረጋል ይላል ማለት ነው ለሙልክ ሰማዋት ወልአርድ وما لكم من እና ይሄንን እንግዲህ መመሪያ ያላወቃችሁና የጥላቶቻችሁን ተንኮል ያልተጠነቀቃችሁ ከሆነ ለእናንተ ከአላህ ሌላ ወይም ከአላህ ባሻገር ምን ወልይን ወላ ነሲር አንድ ዘመድ ወይም ረዳት እንደለላችሁ ኦቁና ግቡበት ይዘዋችሁ ይጠፋሉ ይላል አላህ Subhanahu Wa Ta'ala እነዚህ እናቀላቸዋለን እያሉ የሰይጣን ቅድሚ ተበትቡላችሁና አይናችሁን አውረው ወደ ገደል የሚነዷችሁ አደጋ ውስጥ በሚጨምሯችሁ ጊዜ እነሱ እኮ አይደርሱላችሁም ነገ ከጀሃነም በር ላይ ይከላከሉላችሁ አይችሉም እና ማንም ዘመድ ወዳጅ አያድንህም ከኔ ቅጣት ማንም ረዳት አይደርስልህም ይላል አላህ Subhanahu Wa Ta'ala ነወልይ ማለት ቅርብ ዘመድ ማለት ነው አንተ አሁን አንድ አደጋ በሚወጣበት ጊዜ መጀመሪያ ማን ነው የምትጠራው ቶሎ ወንድም ነው አጎት አጎት ልጅ ነው የምትጠራው ድረስልኝ አንቺ ችግር ተፈጥሯል ነው የምትጠራው ዘመድ ይወጣይ ነው ምክንያቱም አካለ ከፋይ ነው ምን ሊል አይችልም ማለት ነው ዳር ተሆነ ግን ሰምቶ እንዳልሰማ እንደ ደውለ እንደ አይነት አደጋ ደርሶብኛል ቶሎ ና አንዱ ብትለው አንዱን ይልህ ሙላ ጓደኛ ወላሂ ለላሰፍ አሁን ሩቅ ሀገር ነው ያለው ይላል በጅዋ ምን ታቀዋለ እሱ አጠገቡ ነው ያለው ለእናተ ልጅ ግን እንዲህ ሊል አይችልም አይደለም ወደ ወዲያው ግቦ ነው የሚመጣው ምን ወልይ ቅርብ ዘመድ የለም በአደጋ ላይ ሊደርስላቸው የሚችል ወላ ነሲር ደግሞ የጥብቅ ወዳጅ አንድ ሰው ደግሞ ዘመድም ባይሆን በጣም ከዘመዶች የባሰ ወዳጅ ይኖራል ያ ወዳጅም ደግሞ አንድ ነገር ሲደርስበት ዝም ሊል አይችልም እና በዚህ መልክ ሊደርሱላችሁና ሊታደጓችሁ የሚችሉ የቅርብ ዘመዶች ወይም ደግሞ ጥብቅ ወዳጆች አይኖሩም ከኔ ቅጣት የሚያድኑ ይህንን ታውቃችሁ ተንግዜ ተጥቢቅ ታላደረጋችሁ ሸር አላህ ነገ አላህ ፊት በምትቀርቡ ጊዜ የሚመጣባችሁን ቅጣትና ውርደት ሊያድናችሁ የሚችል ዘመድ ወዳጅ እንደሌለ እወቁ በላቸው እና የሁዶችና አልክታብ ሙሽሪኮች ግን እዛ አደጋ ውስጥ ገፍትረው ሊወረውሯችሁ ነውና የሚረባረቡት ይህንን ወቁ ይላል ማለት ነው هذا وصلى الله وسلم على النبي لا لله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم እና አላህ Subhanahu Wa Ta'ala ሙእሚኖችን አሁንም ተንቅፋቸው እንዲነሱ ድክመታቸውን እንዲዳስሱና ስህተታቸውን እንዲያርሙ በተለያየ መልኩ የጥላቶቻቸውን ተንኮል እያጋለጠና እያፍረጠረጠ ነው እየነገረን ያለው ማለት ነው እና በይሄንን እንግዲህ ህክማውን ያቃል ወቅቱ ሲደርስ ይህንን የጌታ መመሪያ በሚገባ ተረድቶ የሚነሳና እንደገና ታሪኩን የሚያድስ ትውልድ እንደሚመጣ ስለሚያቅ ለዛ ነው የሚቀጥለው እኛ ያው ጆሮ ደባያን እየተጓዝን ያለ ነው ግን አኺረ ዘማን ላይ ይህን የጌታ ሪሳላ በሚገባ ተረርተው ተጥብቅ የሚያረጉ ጎበዞች ይመጣሉ እነዛን ነው እያዘጋጀና በር እየጠረገላቸው ያለው ማለት ነው አላህ ፍቃድ ሆኖ ምን አላህ ከነሱ ያደርገንም ወሻ ይደረጋል ተፈለግንና ተተንቀሳቀስ ለነሱ ምናልባት መንገድ ከፋሽ ልንሆን እንችላለን እና አላህ Subhanahu Wa Ta'ala ሙእሚኖች ንቁ እንዲሆኑ ይፈልጋል ፈዛዛ መሆን የለብም ሁሉን ነገር ከጥላት አታዳም ጥላት ጥላት ነው ከተባለ በኋላ ከሱ የሚበጣ ነገር ይበጀኛል እንዴት ትላለህ ነው ዋናው ነገር አላህ Subhanahu Wa Ta'ala إن ሸይጣን ለኩም عدو فاتخذوه عدوا ይላል ሸይጣን መጀመሪያም ጥላታቸው ነው እስከ መጨረሻም ጥላታቸው ነው ቢታረቅ የማይቻል ቁርጥ የታወቀ ጥላት ነው ስለዚህ እሱን ለመከላከል መዘጋጀት ብቻ ጥላትነቱን አውቀ መታጠቅ ብቻ እንጂ እሱ ጋራ መደራደር የሚባል ነገር ትርጉም የለውም ብሏል የሱ ጅራትና የሱ ወሊ የሆኑትም እንደዛው ናቸው እሱ ስለሆነ የሚሾፍራቸው ምንጊዜም ቢሆን ሀቅን አውቀው በተለይ የተፉት ሰዎች እሱ ነው የሚመሩት ማለት ነው ታይዳቸው እሱ ነው ስለዚህ ከነሱ ጋራ መግባባት ይቻላል የሚባለው ነገር እንደማይሆን ነው አላህ የሚያተምርበት ብዙ ጊዜ ማለት ነው ይህ ሲባል በማንኛውም በዚህ ምድር ላይ ከሌላ ህጎች ጋራ መኖር አንችልም ማለት እንዳይመስረን ደግሞ አሁንም ተንኮላቸው እንደዚህ ይያለቆ ነው ቁርአናቸው የሚያስተምረው ይሏል ማንም አላለም ሰማብራው ቅድም መነሻው ላይ ነብዩ የሁዶች ጋራ የሁሉ ተንኮል እየሰሩ አብረን እንኖራለን ብለው ተፈራርመው ነበር ግን እነሱ ራሳቸው አፈረሱት ማለት ነው በፖለቲካዊ ጉዳይ መኖር ይቻላል በማህበራዊ ጉዳይ መኖር ይቻላል በኢኮኖሚያዊ ጉዳይ መኖር ይቻላል ሰው ብቻውን ሊኖር አይችልም በተፈጥሮ ማህበራዊ ነው ግን ሃይማኖት ላይ ሃይማኖትን ማቀብ ሃይማኖትን መኮድኮድ የጌታ ስልጣን አያገባውም ድረስ እኛንን ያለን ማለት አላህን ራስ መከራከር ነው ፍጡሩን ብቻ ሳይሆን ማለት ነው ማንቀበለውና ልንስማማ ልንደራደር ማንችለው በሃይማኖታችሁ ሩብ ይበቃችኋል ስሉሽ ይበቃችኋል ነው የሚሉት አንድ ሶስተኛ አራተኛው የኛ መመሪያ ይሁን መስጊድ ትገቡ መስጊድ ውስጥ ተፈልጋችሁትን ጸልዩ እስከሚደክማችሁ ድረስ ቆሞ ምን ቸገረ ስገድ ግንባርን እስከሚቆስል ድረስ ከዛ ወጣ ስትል ግን እኔ ጋራ ሪባውን አብረ መጨፈር አለበት ዝሙቱንም አብረ መነከር አለብህ የስልጣኔ ነውና ይልሃል የሰብአዊ መብትህን የሚቆረቁልህ ነው ይልሃል ማለት ነው ምን ማለት ነው አላህ ጋራ ስልጣን መጓተት ነው ማለት ነው አላህ የፈቀደለት መስጂድ ውስጥ ብቻ ነው እንዲሰግዱለት ከመስጂዱ ውጭ ያለው የኛ ግዛት ነው አላህ ያገባውም በእኛ ስርዓት ነው የሚመራው ነው የሚሉ ያለው አክም ነው በገዛ ዳቦ እንደሚባለው አለምን ፈጥሮ እሱ ነበር ሌላው ያገባው ማለት ይገባው እነሱ ግን ነየቱለት ትንሽ መስጂድ ግደለም በሳምንት አንድ ቀን ከሄዱ ተሰገዱ ይፈቀድላቸዋል መብታቸው ነው ሃይማኖት ተፈቅዶልሃል ይላል ምንድን መስገድ ብቻ ማለት ነው መጦም የመራብ ፈልጋለሁ ታረቁ የምቸገረ ማን ይጎዳ ወካ ከተባለ ግን ለኛ ነው የምትደብቀው የምትገብረው እንጂ እንዴት አርጎ በኢኮኖሚ ሃይማኖት ምን አገባው ይልሃል ሀጅ ከተባለ አይ ቱሪስት ነው የምትሄደው አረብ ሀገር መሄድ የለብህም ይልሃል ምን ማለት ነው ስልጣኑ ያለው እኛ ጋር ብቻ ሳይሆን ፍጥጫው አላህ ጋር ነው ይህ ዓለም የኛ ግዛት ነው አንተ አያገባህም በዚህ ዓለም ውስጥ የሚገኙ ፍጡሮች የሚያሽከሮች ናቸው ያንተ ሳይሆኑ ስደለም በቃ ጨርሳቸው አጣጣሩ ካልከ ደግሞ ትንሽም እንተታል እናደረጉታለን አርባ አርባ አንተ ግዛቸው ያው እስከ ሐሙስ ድረስ እኛ እንደዛቸዋለን ሳምንቱን እያሉ ነው ያሉት ማለት እና ሃይማኖት እንግዲህ በእነሱ እንደዚህ ነው ትርጉሙ እና መስገድ ያልተከለከሉት ምን ሆንክ ይልሃል ማለት ነው መስገድ ይቻላል እንደ ሃይማኖት አላህ ግን ሃይማኖት እስላም ሁሉ ነገር ነው ነው የሚለው እስላም ሁሉ ነገር ነው እዚህ ላይ ነው ችግሩ የተፈጠረው ማለት ነው ስለዚህ አሁንም አላህ Subhanahu Wa Ta'ala ይቀጥልበታል ጉዳዩን የበለጠ እያፍረጠረጠው ነው የሚመጣው ማለት ነው አምቱሪዱን ይላል ለመሆኑ ትሻላችሁን አንተ ጻሉሩ ረሱለኩም መልእክተኛችሁ ልትጠይቁት ነብዩን ከማሱ ኢለ ሙሳ ቀብል ነብዩላህ ሙሳ ቀደም ሲል በህዝቦቹ እንደተጠየቀው ይላል ማለት ነው ግሪ እነዚህ ጥላቶቻቸው ጅምብር ስለሚፈጥሩና ዲጂታ ስለሚያነግባቸው የተለያየ ጥያቄ አላስፈላጊ የሆነ ጥያቄ ነብዩን እየመጣችሁ ልታደርቁት ነው እንደምታስቡት ይላል ሙሳ በወቅቱ እንደዚሁ በበኒ እስራኤሎች አላስፈላጊ ጥያቄዎች እየቀረቡ ያደርቁት ነበረ እናንተም እንደዛ ልትሆኑ ነው እንደሚያምራችሁ መተል እስላም ይላል አላህ ሐሻ ወመን የተበደል الكفر بالإيمان ይህንም የምታደርጉ ከሆናችሁ በእምነት ፈንታ ኩፍርን መቀየር ማለት ነው እና ይሄ ከአላህ መጣ የሚባለው ነገር አልተዋጠልኝም እኔ ማብራራ ስጡኝ እያልክ በየጊዜው ነብዩን እየመጣ እያደረግ የምትፍረሸረሽ ከሆነ ይሄ ከአላህ የመጣው ነገር አልተመቸኝም አልተዋጠልኝም እና ኩፍሩ ይሻለኛል ጥላቶች የሚነግሩኝና የሚመክሩኝ ይሻለኛል እንደማለት ነው የከሆነ ደግሞ ፈቀበለ ሰው አስተቢል ለዛ አይነት አቋም ያለው ሰው ትክክለኛውን መስመር ስቶ ወደ ገደል ሄደ ማለት ነው የልት ልትሆኑ ትፈልጋላችሁ እንደ ይላል አላህ ይህን እንፈልጋለን የሚል ሙስሊም ሊኖር አይገባውም የታል ካልሆነ ግን እነሱ ኮድዛ ወደዛ ነው እየነዷችሁ ያሉት ነው የሚለን ማለት ነው ይሁዲ ነስራኒ ወይ ሙሽሪክ ምንድነው የሚፈልገው እኛ ይሄን የሀገራችን መመሪያ ይሄ ነው ወይም የዓለም መመሪያ ይሄ ነው የሚልህ አንተ ጌታ የነገረህና የመከረ ነገር አይበጅህም እሱን ተውና እኛ ያረቀቅንና ያጸደቅንልህን ነገር መርቀህ በእኛ መግዣ ለኛ አገልጋይ ሁን እያሉ ነው ያሉት ማን ይህን ነገር ደግሞ በየጊዜው እንዲታምኑበት ይጨቀጭቋቸዋል ይጀነጅኗቸዋል ሱባህ ያመጡ ማን ነው እንደዚህ ነው እኮ እነ ህይወት ግዜ ታድጋለህ ተጠውር መሆን አለበት ሃይማኖት አንድ የተቀረጸ ነገር ሁልጊዜ ዝም ብለህ እንዴት ይልሃል ማለት ነው የዚህ እውነት ይመስላል አንተ ምክንያቱም ግንዛቤ የለም እነሱ በተንኮል ተክነዋል እንዴት አድርገው እንደሚያንቀዋልልህ ማለት ነው ያኔ በነብዩ ጊዜ ሳይቀር አንድ አንድ ነገር ግልጽ ያልሆነላቸውን ነገር እነሱ ልጅታ ሲፈጥሩባቸው ነብዩን እየመጡ ይጠይቃሉ ማለት ነው ያ ጊዜ አላህ Subhanahu Wa Ta'ala ምን አለ ምን ነካቸው አላቸው አንቱሪዱን አንተሳሉ ረሱለኩም ነብያችሁን አላስፈላጊ የጥላት መልእክተኞች ይሆናችሁ አላስፈላጊና አድራቂ የሆኑ ጥያቄዎችን እያመጣችሁ ልትጠይቁት ነው እንደምትፈልጉት አለ ከማሱ ኢለ ሙሳ ቀደም ሲል ሙሳ እንደዚሁ አላስፈላጊ ጥያቄዎች ሲጠየቅ እንደነበረው ይህንን የምታረጉና የምትፈልጉ ከሆነ ደግሞ አይናችሁ እያየ ወደ ኩፍር መሄድ ነው ትክክለኛውን መስመር ትታችሁ ወደ ጥፋቱ እየተጓዛችሁ ነውና ይህንን ወቁ ይላቸዋል ማለት ነው እና አንዳንድ ግሪ ሰዎች የመጡ ነብዩን አላስፈላጊ ጥያቄ ማላ ያኒ ዝም ብሎ አድራቂ ሁንጭም ያለፋ ነገር ዝም ብሎ ይጠይቋቸዋል ስንጥቁም ነገር መጠየቅ ያለበት አሁንም እንደዚህ ነው አንዳንድ ቀልቃሳ ሰው የማይረባውን አርካን ሹሩጥ የሰራታው የሆነ ነገር ስለ ተውሂድ ግን ስለ ተራ ኺላፋት አምጥቶ እንደዚህ እንደነ ምናምን ሸገለ እንዲብሏል አንተ እንዴት ትላለህ ይላል ማለት ነው መጀመሪያ መሰረታዊ ነው ወቅ ግን ያልሆኑ ንግግሮች ነገሮች የሚያመጣው ጥላት የሚያመጣብህ ውዝም አንተ ለማሻገል ነው አንተ ባልሆነ ነገር እንድትባዝን ለማድረግ ነው ማለት ነው እና እንደዚህ እያደርጓቸው ስለነበረ ነብዩን እየመጡ የሰውየው እውነት ነብይ ነው እስቲ ነብይ ከሆነ ይሄን ነገር ያውቀው ከሆነ ሄደ ያጠይቅ ብሎ ይሁዳው ይልከዋል በስራ ቦታ ትገናኛለ ሱቅ አብሮ አለ እንደ ይሁዳ ወይም በርሻ ቦታ እንደ ይሁዳ አብሮ አለ አሁን ይሄ ሰው ያመናችሁበት ነብይ ነው ብላችሁ ነው ይላል አዎ ታዲያ ይሄ ከወደስቲ እንደዚህ ብለ ጠይቀው ይላል ከተውራት ውስጥ አንዲት የሰማት ነገር ታለ ይሄን ጠይቀው ይሄን ካወቀ እውነቱ ካልሆነ ግን ብሎ ስራው ያስገባበታል ያን ነገር ምስኪኑ አያውቅም መጥቶ ይጠይቃል እሱ ጋር ነገር አይደለም ዝም ብሎ ስለዚህ ነብዩን አሻፈሯቸው በሆነ ባልሆነው ነገር ያም አንድ መልእክት ይዞ ይመጣል ይሄም አንድ መልእክት ይዞ ይመጣል ስለ ያዩ አለግራም ላተሳሉ አን አሽያ እንትብደለኩም ተሰኩም ማለት በሌላው ሱራ ላይ እና ለምንድን ተፋይዳ ቢስ የሆኑ ነገሮች ጥቅም የሌላቸው ጥያቄዎች ያመጣችሁ ነብዩን የምታደርጉት ይሄ ነገር እኮ ይገለጥላችሁ እናንተ ሊያስከፋ ይችላል አሳጎርጓሪ ዘንድ ያወጣል እንደሚባለው አላስፈላጊ ጥያቄ የሚያመጣ ሰው አጥቆ ጠያቂነቱን ይረዳል ይባላል አይደል ዘመድ ነው ወይ በተሰብ ሰላም ነው ወይ ነይ ዘመዶች ሰሞና ቢታቸው ነበረ ምናምን ያ ታገር የሚመጣውን ሰው እናማ ያማት ነበረ እንዴት ነው ምናምን አይ አላህ ረህመቱ ምክንያቱም ነብይ ሲላክ ነብይ ስራው የሰው ልጆችን የሚጠቅማቸውን ነገር ማስተማር ነው አንተ ደግሞ መጠየቅ ምን ያስፈልጋል ለአንተ የሚያስፈልገውን ነገር ባለሙያ ተልኮልሃል ይበጃል ይሄን ስራ ይጎዳል ሰው ይልሃል ከዛ በኋላ አንተ የምትጠይቀው ነገር አስፈላጊ ቢሆን ኑሮ ታጠይቅ ራሱ ይነግረ ነበር ስላል አስፈላጊ ስላልሆነ ነው ዝም የሚለው ማለት ነው ጥላቶቹ ግን ያንን አላስፈላጊውን ነገር ነው የሚጀነጅኑ ማለት ነው ምክንያቱም በኢማን ሸክ እንዲገባብህ ነብዩ አጋጣሚ ደግሞ የማያውቁት ነገር ከተጠየቁ ሙጃመላ አያደርጉም አላቅም አላህ አለም ነው የሚሉ ግልጽ ናቸው ከሆነ ታዲያ ማጣቅ ከሆነ ታዲያ የምትሻል አይደለህማ ምን ነብይ ሆንክ ብለን ኢማነ አፈር በላ ማለት ይህንን ነው እና እያጠመዷችሁ ያሉት ይህንንም ወቁና ተጠንቀቁ ይላል ማለት ነው እና በነብዩላህ ሙሳ ጊዜ ይህ አይነት ሹብሃ ራሱ ነበረ ማለት ነው ታንዶ ተውራትን ሊቀበሉ ሲና በረሃ መጥተህ የተወሰኑ ቀናቶችን ኢባዳ አድርገህ በመጨረሻ ተውራት የሚባል ኪታብ ሰጣለሁ ብሎ አላህ ቀጠሮ ያዘላቸው ያገር ሽማግሌዎች ይዘው ሄዱ ያ ሰዓት በሚደርስበት ጊዜ አላህ Subhanahu Wa Ta'ala ነብዩ ሙሳን አናገራቸው በሚያናግራቸው ሰዓት እንደ ቀስተ ዳመና የሆነ ልዩ ከለር የሚፈራረቅ ከለር መተከበባቸው ሙሳ ከይታ እስከሚጠፉ ድረስ ማለት ነው ህዝቦች ሽማግሌዎች አሉ ዙሪያውን ትንሳቸውን እንደዚህ ነገር መጣና የሚብለጠረቅ ነገር አፈናቸው ድምጻቸው ጌታቸው ያናገራቸው እሳቸው የሚናገሩትን ይሰማሉ ሙሳ የሚሉትን አላህ የሚለውን ግን አይሰሙም በአይን ደግሞ ሙሳን ተሰወሩባቸው እንኳን ጌታ ሊያው ማለት ነው እዚህቻቸው ጉዳያቸውን አውጥተው ሲያበቁ ያ ተፈዳ ምን የመሰለ ነገር ተነስተ ሄደ ያ ሙሳ መሃላቸው ነው ያሉት ሙሳ ጨረስ እንዲያሏቸው አዎ ገያ እኮ እየጠበቅን ነበር ጌታህን አየኸው አይደለም እንዴ እኛ የበይ ተመልካቹ ነን እዚህ አደጋራጅ በኔ መጣ ነው እንዴት አታስፈቅድልንም አሪና አላህ ጀህረተን ሱብሃንአላህ ሙሳ ለራሳቸው ጠይቀው አልተፈቀደላቸውም ረቢ አሪን ያንዱር ኢለይከ ብለው ምንድነው የተባለው قال لن تراني ولكن انظر الى الجبل ለራሳቸው ያልሆነላቸው ነገር ከሊሙላህ ያውም የመጀመሪያ ትልቅ እድል አግኝተው ከላምን ሙባሸረተን መስማት ነው ከዛ በፊት የነበረ ነብይ በቀጥታ ጌታን ሰምቶ አያውቅም እነ ኢብራሂም ኸሊሉር ረህማን እንኳን ሳይቀሩ ማለት ነው ትምህርታቸው የመጀር ትልቅ እድል ነው ያገኙት የአላህን ቃል ሙዳሸረ ተመስማቱ ግን እድል አይጠገምምና ይሄን ሲያገኙ ደግሞ የበለጠ ሲጥማቸው እንደጀመርክ እጅ በቃ ብትብ ጋር ከንቀው ተባንድ ሲቶን ወያዩም እንዳሉ አሪን ያንዘሩ ላይ ፍቀድልኝና ላይ ሲሉ ቃለ ለንተራኒ አትችልም አላቸው አላህ ለምን አንተ ታልክ አላኩል ሸይን ተገረ እንዲትችል እንዲችል ታረጋኛለህ አይደለም እንዴ አይፈቀድም አይቻልም ትበላሻለህ ምክንያቱም የኔ ኑር አንድ ፍጡር ላይ ተገለጠ ይቀልጣል በሙሉ ስለዚህ አንተ እንድትበላሽብኝ አልፈልግም እስቲ ነገሩ እንግዲህ እንዲገባ ከፈለክ በምሳሌ ጋራ ላይ እንሞከር እናደርጋለን መጀመሪያ ላይ ጋራ እንግዲህ ለምንም ነገር አይበገርም ከባድ ነገር ነው አይደለም እንዴ ስለዚህ ወላችን ይንብሩ ለልጀበሊ ፈይን ተከረ መካነው ፈሰፈ ተራኒ እና ጋራው ላይ ቡሬን ገልጥለታለሁ የመርፌ ቀዳዳ ያህል ነው ያላህ ኑሬ የተገለጠለት ለጥሩ ስና ይባላል ልክ እንደ እሳት እንደገረፈው ቅቤ ቀለጠ ወደ መሬት ገባ እንዳለ ተኛ ጋራ እዛ ይሄ ደንግጠው ሶይቀ ሙሳ ወከረ ሙሳ ሶይቃ ከንቱ ነፍሳቸውን ተወደቁ ያ ጋራው ተንዶ ሲወርድ ሲያውት ማለት ነው ከዛ በኋላ ፈለማፋቅ قال اني تبت اليك وانا ወል ሙእሚኒን አሉ እኔ ያው መጀመሪያ የጠየቁት አግባብ የሌለው ጥያቄ ነው ታቅም በላይ እኔ በእውነትም ጋራ ያልቻለውን ነገር ብትገለጥ ቢኖር ጊዜ ደብዛ የጠፍቶ ነበረ አንተ ያልከው ይሻላል وانا اول المؤمنين በዱንያ ጌታን ፍጡር ሊያየው አይችልም የሚለው የመጀመሪያ አይ እኔ አማኝኛለሁ ምክንያቱም ሳይን ወዲያ ምስክር የለምና አሉ ይሄን ያህል እንግዲህ ሙከራ አድርገው ያልተሳካላቸው በኒ እስራኤል ማንም ቁሻሻ ተነስተው። ጌታን አሳየን ብለው ቁጭ ጌታን አሳየን እንዴት አይቻልም እኮ ነገር ለራሴን ጠይቄ እንዴ አንተማ የሆነ ነገር ለብሰህ ስታነጋግረው አልሰማንም ለጓዳ ውስጥ ገብተሃል አራውን ያ ነገር ኑር ነው ግን እናንተ ብለ ስለተሰወርኩባችሁ ጌታ ጋራ በጋሪ የተገናኘው መስሏችሁ ነው ትደላችሁ መመሩኝ እኔ አላየሁም ድምጹን ግን ሰምቻለሁኝ ብሏቸው አበደና እናምንህም አሳየን አሳየን አስፈክሪልን አስፈክሪልን ወኢላ ለንኡሚነ ለከ ሐታ ነረ አላህ ጀህራ ሱብሃንአላህ አላህን በጀሃድ ካላሳየን በቀር አናምንልህም አድማ መቱ ማለት ነው ጊዜ እንደዚህ ላሉ ሰዎች ሲል እነሱ ታላባብልም አላህ ታፈደቱ ሙሳይቃ ወዲያው ለመቅሰፍ ነገር መጣና ሲው በደቂቃ እንዳልነበሩ ጠጣሩ እንደገና አላህ ደግሞ አስተያየት አደረገላቸው ስለዚህ እንደዚህ እንግዲህ አላስፈላጊ ጥያቄ ተመጠየቃቸው እስራኤሎቹ አደጋ ላይ ወድቀዋል ይሄን ታሪክ ማወቅ አለባችሁ አሁንም ነብዩን እናንተ የዛ አይነት አግባብ የሌለው ጥያቄ የምትጠይቁ ከሆነ እንደዛ አይነት ገቡ ነውና ተጠንቀቁ ይላቸዋል ማለት ነው እናውም ተሽከረጓቸው ነብዩ ሰሃቦች አንዳንዱ አንዱ ግመል ጠፋው በደዊ ግመል ሲጠፋው ግመል እንግዲህ ወደ በረሃ ጨው ጠጠር ወዳለበት ወይ ውሃ ጠምቶ ከሆነ ወደ ወንዝ ነው ሁሉ መፈለግ ያለበት አይደለም እንዴ መስጊድ ውስጥ ትፈልጋለህ ጀመር መስጂድ ውስጥ መጣና ተመሬ ጠፍቷል ያለው ብሎ ነብዩን ይጠይቃል ይሄ ለምን ስራ ነው ነይሳቸው ምን ይደረጋል ሰው እንግዲህ እንዳቅሙ ነው የምታናግረው አላህ ፈቀደላቸው አሳወቃቸው በወህይ ወዲያው ይሄ ነገር አስፈላጊ አልነበረም ግን ይሄ ሰው ያላውቁም ካሉት በእሱ አስተሳሰብ እንግዲህ ችግር የማይፈታ ከሆነ የራስ ጉዳይ ብሎ ይረደድ ረህመተላህ አላህ ነገራቸው ለነብዩ ግመሉ ገሌ ሸለቆ እንዳይነት ዛፍ አለች አንገቱ ላይ የሆነ ገመድ አብቶለት ነበር። በዛፉ አጠገብ ሲያል የዛፉን ተቀለፈውና በዛ ተጠምዞ ሙቶልሃል እንዳይነት ሸለቆ ይገኛል ብለው ነገሩ ሄደ እንደተባለው እዛ አገኘ በክቶ ማለት ነው ይሄ አሁን ጥያቄ አግባብ ነው እሺ እንግዲህ ለኩም ተስኩም የሚለው ለዚህ ነው አንዳንድ ጊዜ የማያስፈልግ ጥያቄ ስትጠይቅ መልሱ ከተሰጠ የሚያስቀይም እነዚህ ንግጥ ይሆናል ማለት ነው ሌላው አባቱ የሚታማ ሰው ነበረ በጃህልያ ነው የአባቱ ልጅ አይደለም ዝም ብላ ከውጭ ነው የወለደችው ግን ዝም ብላ ሰው እየወለድኩ ለብላ ሳቅፋው ነው እንጂ የተባለ የከበርቲ ልጅ ነው ይታማል የልጅ ጊዜ ሞራሉ ይነካል እሱ እኮ የአባቱ ልጅ አይደለም እየተባለ ያሙታል ማለት ነው አሁን ሰሃቢ ነው እሱ አሁን ይሄን ነገር ልባት ማድረግ አለብኝ አለ እውነት የአባቴ ልጅ ካልሆንኩኝ ነው እቄ አባቴን ፈልጋለሁ አለና መጥቶ ማን አቢ ያ ረሱላህ አላቸው ይሄ ነው አባቴ ማን ነው የእሱን አባት መጠቆመ የነብይ ስራ ነው ይሄን በሚሉ ጊዜ አሁንም አላህ ታወቃቸው ማለት ነው አቡከ ሁዳፋ አቡ ባልታ ነበረ የሚባለው ነገር ውሸት ነበር አባቱ ሁዳፋ ነው አይደለም እንደወልዶ ያደገ በሁዳፋ ጌታ ያደገው አሉ ታው ስለነሱ ሰው ዝም ብሎ አልዋልታ ነው ውሸት ነው የሚያወሩት እንጂ ትክክል አባቱ ነው ብሎ አረጋገጡለት ማለት ነው አጋጣሚ ባይሆን ኑሮ ምን ይሆናል አባት አይደለም ብለው ልጅና አባት ሌላዩ ነበር ማለት ነው እናቱ ደግሞ ፈዲሃ ላይ ይጥል ነበር እና እናቱ ስትሰማ እየዋለች አለቀሰች ምን አይነት አጭውን ክልጅ የተረዘም ክልጅ ነው እኔ አሁን ይሄ ነገር አላህ ቢፈቅድ ሐቁን አወጣው እንጂ ከሌላ ነው ያወለደችው ተብሎ ይሄ ነገር መግለጫ ቢሰጥ ኑሮ ካሁን በኋላ ህይወት ይኖረኝ ነበር አለች ሰዎች እንግዲህ አንድ ነገር ሲነሳ ጥላት የሚያመጣብህ ጅንብር ምን እንደሚያስከትል ማወቅ አለብህ ዝም ብለህ መነዳት የለብህም እገሌ እንዲህ ያለኝ ምን ለማለት ፈልጎ ነው ማለት አለብህ ሁሉ አቅልህን ማሰራት አለብህ እንደዚህ አይነት እንግዲህ አላስፈላጊ ጥያቄዎችን እያነሱ ያደርቋቸው ነበረና አላህ ይሄም ሌላው ደግሞ የተንኮል መንገዳቸው ነው አሁንም እናንተን ጥርጣሬ ላይ ለመጣል የማይቆፍሩት ጉድጓድ የለምና አሁንም የነሱን ምክር ሰምታችሁ የይሁዲዎቹ ሙታን ማስፈልግ ጥያቄ ጠይቀው እንደጠፉ እናንተም እንደዛ ልትጠፉ ትፈልጋላችሁን ይላል አላህ Subhanahu Wa Ta'ala ከሆነ ቀጥሉበት ካልሆነ ግን ለነብዬ አላስፈላጊ ጥያቄ ማቅረብ የለባችሁም እኔ በእጃችሁን ቀርሞ እኔ ራሴ ነግራችኋለሁ አይደለም እንዴ እሱ ራሱ ደግሞ አስፈላጊው ማብራሪያ ይሰጣል አይደለም እንዴ የናንተ የሆነ ያልሆነ ጥያቄ ከጥላት እየተበደራችሁ ማምጣት ለምን አስፈለገ ይላል አላህ Subhanahu Wa Ta'ala ወደ الذين ወደ كثير من اهل الكتاب ከዚህ በኋላ እጥጩን ይናገራል በግልጽ ማለት ነው ከቀድሞ መጽሐፍ ባለቤቶች መካከል ከአብዛኛዎቹ ይመኛሉ አለ አብዛኛዎቹ አዳለቱላህ ተመልከተ አንዳንድ ቀናዎች አሉ ባያምኑም ከዚህ በሃይማኖት ነገር ጣልቃ ገብቼ በማላቀው አዘባርቅም በራሳቸው ሃይማኖት የራሳቸው እኔ የራሴን ብሎ አዲቦ ይቀመጣሉ የተወሰኑ እነዛን ላለመዘለም ወደ ለዲነ ከፈሩ ምን አለ ኪዳ ከፊር የተወሰኑት አለ አላህ ነው ጊዜም ማንንም አጥፊ ያጠፋ ይሁዳ በሙሉ እንደዚህ ነው ብሎ በጥቅል ለይሱ سواء من اهل الكتاب امه قائمه ይላል ማለት ምን አዳለት ይላል እና እኩል አይደሉም መሰሪዎች አሉ ሰይጣናቶች አሉ ደግሞ አዲ የሆኑ ሰዎችም አሉ ከማያገባንም አያገባንም ብለው ቁጥብም የሆኑ አሉ እነዛ ሁሉ መታየት አለባቸው እንጂ በአንድ ዱላ ሁሉንም ዝም ብለ በአህል ኪታብ ስም መጥረግም የለብህም ማለት ወደ ከፊሩ ምን اهل ኪታብ ብዙዎቹ አህለ ኪታብ ተብዬዎች ይመኛሉ አለ ምንድነው የሚመኙት ነው يردونكم من بعد ايمانكم كفارا ትልቁ ምኞታቸው ተመልከቱ በሙስሊም ላይ የሚመኙት አብዛኛዎቹ አህለ ኪታቦች ይሁዶችም ሆኑ ለክርስቲያኖቹ አብዛኛዎቹ ምኞታቸው ጥረታቸው ምንድነው አንተ እንደነሱ ካፊር እንድትሆን በማንኛውም መንገድ በማንኛውም ምክንያት አንከልክሎ ወኩፍሩ ላይ መዝፈቅ ነው የሚፈልገው ማን ባለም የሚደረገው ነው ሁልጊዜ እስካሁን ድረስ ለምንኛ ያገኝ ያጣነውን እድል እነሱ አገኙ ለምንኛ ያጣነውን ጀነት እነሱ ይገቡበታል የታባቱ ሙስሊም ጀነት ሊገባ አበደን ልክ እንደ ሸይጣን ሸይጣን ከጀነት ተባሯል አይደለም እኔ ያላገኘኋትን ጀነት የአደም ልጅ ባገኘት የለበትም አለ ሸፋቸው እሱን ተከትለው ደግሞ አዎን እኛ ተባባሪ ነን አብሽር እኛ ማንንም ሰው ጀነት እንዲገባ አንፈልግምና እኛ እንደከፈርን ሁሉም መክፈር አለበት ብለው ዘመቻ ነው እየከፈቱባቸው ያሉት ይግባቸው ይላል ወደለዚነ من اهل الكتاب ግሪ አህል الكتاب እንደመሆናቸው ጀነት የሚያስገባውን መንገድ ነበር እነሱ መከተል ያለባቸው ቢያንስ ደግሞ ካልፈለጉ ለራሳቸው ይተው ሌሎቹን የራስ መብቱ ነው ማለት ነበረባቸው ግን እነሱ ይሄን አያደርጉትም እኛ ያጣነው መልካም እድል ማንንም ማግኘት የለበትም ስለዚህ እኛ እንደከፈር ሁሉ መክፈር አለበት ነው የሚሉት ማለት ነው ወዱ ለው ተክፍሩነ ከማ ከፈሩ ይላል ለወታ ላይ ከተኩኑ ሰዋአ ደግሞ በዱንያ ላይ ሙስሊም የሚባል ነገር እንዲኖር አይፈልጉም ቀርሞ ይሳካላቸው ግን ስለማይሳካላቸው ነው እና እንደምንም ብለው ወጥተው ወርደው ባትለው ወርቀው ተነስተው በዱንያ ላይ لا اله የሚል ሰው እንዲኖር አይፈልግም አለ ኪታብ ግን ያአላህ ቀደር ሆነና ባይፈልጉም አይቀሩም ወለው ከሪያል ካፊሩን ትኖራላችሁ የሚለው እንደነሱ ምኞትና ጥረት ቢሆን ግን ሁል ጊዜ ኩፍር ውስጥ እንድትዘፈቁ እንጂ ሙስሊምነታችሁን ይዛችሁ እንድትቀጥሉ አይወዱም አይፈቅዱም ይላል አላህ Subhanahu Wa Ta'ala ወሩዱነኩም ኢማኒኩም ኩፋራ ሙሚኖች ከሆናችሁ በኋላ በዛም በዛ ማምታተውና አዋክበው የኩፍር ጉድጓድ ውስጥ ሊጨምሯችሁ ነው የሚጥሩት ይላል ለምንድን ነው የሚያደርጉት ሐሰደን አለ ጥቅጭት ነገር መቀኝነት እነሱ ያጡትን ጀነት እናንተ ልታገኙት ስለማይፈልጉ እስላምን የተከተለ ሰው በእርግጠኝነት ጀነት እንደሚገባ ያውቃሉ ስለዚህ ጀነት እንዳይገባ ምን ማድረግ አለባቸው ከእስላም ማፈናቀል አለበት ማለት ነው እዚህ ዱንያ ላይ የሷ አሽከር የሷ ጨብጣቢ የሷ አጃቢ ሆነ እንድትኖር በዛኛው ዓለም ደግሞ ጀነት እንድታጣ خساره ተዳረኝ ነው የሚጥሩልህ ማለት ነው ወሩዱናኩም ሚን ባዲ ኢማኒኩም ከእምነታችሁ በኋላ እንደገና እነሱ ሹብሃት ብጅታ እየፈጠሩ ለእምነታችሁ ወደ ኩፍር እንድትገለበጡ ነው የሚጥሩላችሁ ይላል ይሄን የሚጥሩት ለምንድነው ሳያውቁ ቀርተው ሳይሆን ሐሰደን ምን عند انفسهم ከልባቸው ለመነጨ ምቀኝነት ነው ይላል ልባቸው ውስጥ ተበቀለ ያልነቀለ ቋሚ የሆነ ምቀኝነት አለባቸው ያን የምቀኝነት ስሜታቸውን ለመወጣት ብቻ እኛ ያላገኘነው እንድ ሙስሊም ማግኘት የለበትም ብለው ሁልጊዜ ባጭር ታጠው ይባዝናሉ እናንተን ኩፍር ውስጥ ለመጨመር ይላል ማለት ነው ምን عند انفسهم ከነፍሳቸው የመነጨ ምንጩ ሁልጊዜ ኩፍሩ ልባቸው ውስጥ በቅሎ ተንድኗል ማለት ነው ከምንም አይነት እናንተን ሊተዋችሁ አይፈልጉም ሳያጠፏችሁ ምን ባዲማ ተበየነ ለሁም الحق ይሄንን የሚያደርጉት ደግሞ እውነቱ ቁልጭ ብሎ ተታወቀ በኋላ ነው እነሱ ሳይገባቸው እውነት እስላም ባጢል ነው የሚል ሸክ ኑሯቸው አይደለም ሐቁ ከናንተ የበለጠ እስላም አማራጭ የሌለ እውነት መሆኑን በሚገባ ያውቃሉ ወን እያወቁ ግን ባፍንጫዬ ይውጣ እኔ ያልተቀበልኩት እስላም ማንም ሊቀበልና ሊጠቀምበት አይገባም ብለው ቆርጠው የተነሱ መሆናቸውን ተወቋቸው ይላል ይህን ሲባል ደግሞ ስሜታዊ እንዳንሆን ተመልከት ይዛን እስላም ይህን ሲባል አሁን ለካ ይሁዲ ማለት በቃ እኔ በዱንያም በአኸራም ቦታ እንዳይኖረኝ የሚጥር አውሬ ነገር ነው ስለዚህ እንደ አይነቱን አውሬ እኔ ደግሞ ማጥፋት አለብኝ ብለ በደመ ነፍስ ተነስተህ አሳተ እንዳትልና ማህበራዊ ህይወት ደግሞ አደጋ ላይ እንዳይወድቅ ምን አለ አላህ ቀጥሎ ታፉ ምጥሩን ተጠንቀቁ ለማለት ነው እንጂ ሁሉ የነገርኳችሁ እነሱ ጋራ በምድር ላይ መኖር ጭራሽ አይቻልም ከሁለት አንዱ ነው መኖር ያለበት እነሱን አጥፋቸው ማለት እንዳልሆነ ይግባችኋል አላህ ታፉ ይህን ሁሉ እያወቃችሁ እንዳላወቃችሁ ብቻ ጥቃት እንዳያደርሱባችሁ ራሳችሁን እየጠበቃችሁ እነሱ ግን የሚሰነዝሩትን ተንኮልና ደባ እንዳላየ እንዳልሰማ እለፉት ዝም ብላችሁ አውቀባለሁ ግድ የለም ማንነት ግን አውቃለሁ ብለ ይህን ሁነ ግን መነዳት የለብህም ነው የሚለው አላ ስብን Wa ታፉ ተየበለጠ ምን ይሆናል ሺ አላ ስብን ወተላ ይህን ሁሉ ግፍና በደል እነሱ መጨረሻኛን ሊያጠፉን እየተረባረቡ መሆኑን ነግሮን ግን ተበቀሏቸው ኃይላቸውን አስተባብሩና ተንድርገጽ ጣጥፏቸው አይደለም ያለው እለፏቸው ተዋቸው በፍጥራ ነው አላህ እንግዲህ አላህ ፈተና ልኳቸዋል እናንተ ለነሱ ፈተና ናችሁ እነሱም ለእናንተ ፈተና ናችሁ ተቻቻሉ እለፏቸው ግድ የለም ያጠፏችሁ ግን ሲገፏችሁ መመከት አለባችሁ ለማለት ነው ፈአፉ ወስፈሁ ሱብሃንአላህ ና በድለው እንዳልበደሉ ይቀርብያለ ምንም አይደለም ብለቶ ሸፍም አድርጉ ወቀሳ እንኳን አታድርጉባቸው አንተ እኮ እንዴት አንተ እኮ እንዴት አንተ እኮ ብለህ እንኳን በቃል እንኳን ወቀሳ ትደርድርበት የልብን በልብ አርገ ሙያ በልብ ነው ሳላወቀብኝም እያለ ይተረተራል አንተ ግን እንዴ ነው እንዴ ያለና ይዋደ ብለህ ስትለው ይገባዋል ብግን ብሎ ይጠራል ማለት ነው ግን ለምን እንዲህ አልከኝ በየቀኑ ለምን እንዲህ አደረከኝ ታል መኖር አይቻልም ማለት ነው እና ታገሳቸው ጥለፏቸው ወቀሳ ከሳማ አታውዝባቸው እንዳላወቃችሁ ሁኑ ይላል ይሄ ነው እስላም እንግዲህ ለነሱ እንኳን ይሄን ነው ያዘዘን ማለት ነው እስከመቼ ነው ግን እንምትተዋቸው የምታልፋቸው ይቅርታ የምታረግላቸው እስከመቼ ነው አንዱ ነገር ገደብ ይኖረዋል ሐታ የእቲ አላሁ ቢአምሪህ ይላል አላህ ሌላውን ተለዋጭን መመሪያ እስከሚያመጣ ድረስ ይላል ካስፈለገ ሌላ ደግሞ እርምጃ መወሰድ የሚያስፈልግበት ቦታና ሁኔታ ካስፈለገ ነግራቸዋለሁ እስከዛው ድረስ ግን ይህንን ስላልኳቸው እናንተ በደመነፍ ተነስታችሁ እነሱ ጋራ ችግር እንዳትፈጥሩ ታገሱ ይላል እናቱም እንግዲህ ስታገሷቸው አውቀው ልብ ገዝተው ነጥቶች ይስተውናል ታግሰውናል ብለው ካሉ ይቀጥላል ምንም ችግር የለም ግን እነሱ ደግሞ የፈለገውን ቢልም አጠፋቸዋለሁ ብለው ደግሞ የሚቀጥሉበት ከሆነ ያንዚ እንዳስፈላጊነቱ ደግሞ ተለዋጭ ትእዛዝ ሰጣቸው ይሆናል እስከዛው ግን እለፋቸው ቻሏቸው ይላል ማለት ነው حتى يأتي الله بأمره الله ትእዛዙን እስከሚያመጣ ድረስ እና ካልተጋደልናችሁ ታላጠፋናችሁ በስተቀር የሚልበት ደረጃ ላይ ሲደርሱ እንግዲያው ተከላከሉን የምረዳቸዋለሁ የሚለው ሊመጣ ይችላል ወደ ጊዜውን ጠብቆ ማለት ነው ያው ይሄ አወለል በከራ ልክ ሂጅራ እንደሄዱ ነው የመጣው እዛ ጊዜ ጃድ አልተፈቀደም ከተወሰነ ቆይታ በኋላ ከሁለት አመት በኋላ ነው ገና ኡዲነ ይቃተሉ يقاتلون አንሁ ዱሊሙ የሚለው የአላህ ትእዛዝ ተለዋጭ የመጣው ማለት ያስከሚመጣ ታገሱ ያም የሚመጣው እነሱ ራሳቸው በሚያደርጉት ግፊት ነው ሌላ አማራጭ ሲጠፋ የሰው ልጅ አንተን ካላጠፋው በስተቀር በምንም አይነት ወንበር ላይ እንድትኖር አልፈቅድም ካለ ምን ትሆናለህ እሺ ለመጥፋት አለበት መከላከል አለበት አንተን ባለ አቅም ማለት ነው መቻቻል እስካለ ድረስ ግን ይቻቻል ምንም ችግር የለውም እሱ ግን አይች መቻቻል የሚባል አልፈልግም እኔ ብቻ መኖር አለብኝ ካለ የዛ ጊዜ ደግሞ መከላከል ይፈቀዳል ለማንም ሰው በማንም ህግ ቢሆን ማለት ነው እና حتى يأتي الله بأمره ማለት ኢድነል ጂሃዲን እንደሚያመጣ ጠቆማቸው አስቀድሞ በዛ ወቅት ግን አልተፈቀደም ነበር ገና ማለት ነው ብዙ ሱራ ላይ ይመጣል ሰው ቆይቶ ፍቃድ እንደተሰጠ ان الله على كل شيء قدير አላህ Subhanahu Wa Ta'ala በሁሉም ነገር ላይ ቻይ ነውና ታስፈለገ ሌላ ተለዋጭ መመሪያም የሚያወርድበት ጊዜ ይኖራል እሱን ተጠብቃላችሁ ለጊዜው ግን ታዋቸው ታገሷቸው ይላል ማለት እና ያው ጊዜው ስለሄደ የዛሬው እዚህ ላይ ይጠናቀቃል በሚቀጥለው ኢንሻአላህ ደግሞ አላህ ካቆየን እንመለስበታለን ወሰለላሁ ዐለ ነብይ ወአለይኩም ወራህመቱላህ